الله تعالى عن رسول الله صلى الله عليه وسلم قال لولا ان اشق على امتي لامرتهم بالسواك مع كل وضوء የሚለውን ተመልክተን ነበር። ሲዋክ የተወሰነ አንድ የሆነ ጥያቄ አለ። ሲዋክ በረመዳን ይፈቀዳል ወይ ከዙሁር በኋላ አይፈቀድም የሚል አለ። እሱን ኺላ እሱ እንዴት ይታያል ምናምን የሚል ጥያቄ አለ። ነብዩ አለይሂ ሰላቱ ወሰላም ምንድን ነው ያሉት? ለውላ አን አሹቃ አላ ኡመቲ በኡማዎች ላይ ማስቸገር ባይኖርብኝ ኖሮ ማስቸገር ነው እንጂ ለአመርቱን ቢስዋክ በሲዋክ ባዘዝኳቸው ነበር መዓ ኩሊ ውዱእን ከየውዱኡ ጋር ነው ያሉት። ይሄ ውዱ በረመዳንም ይካተታል ማለት ነው። ከዙሁር በኋላም ከዙሁር በፊትም ያለውን ያካትታል። መዓ ኩሊ ውዱእ ሌላ ቦታ መዓ ኩሊ ሶላቲና ነብዩ አለይሂ ሰላቱ ወሰላም እንደውም ነብዩ አለይሂ ሰላቱ ወሰላም ቢኩል አህዋሊ በማንኛውም ባህሪያቸው ሲዋክን ይጠቀሙ ነበር። ነብዩ አለይሂ ሰላቱ ወሰላም ሁናከ ተቁሎ አይሻ ረዲየላሁ ዐንሃ አይሻ እንደምትለው ነገር አለ ነብዩ አለይሂ ሰላቱ ወሰላም ታመው ሳለ ካነ አለ በይነ ሐዲቀቲ ወሐቂነቲ እዚህ ደረቴ ላይ አስተኝቻቸው በጣም ታመው ነበር አለ። አብዱራህማን እብኑ አቢበክር ወንድሜ ሊያቸው ከውጭ ሲመጣ ሲዋክ አዲስ ሲዋክ ይዞ ነበር አለ። ነቢዩ አለይሂ ሰላቱ ወሰላም ታመው መናገር አይችሉም፣ ደክመዋል በጣም ታጠፍያቸው እንደዚህ ሳለ አይናቸው ሲንከራተት አየሁት አለ። ያ ረሱላህ አቅበሉ ለከ ልቀበልልዎት እንደ ስላቸው በራሳቸው አደረጉት። አዎ አሉ። ተቀበልኩና ከአብዱራህማን ያንን አላመጥኩና ሰጠኋቸው፣ ሰወቁ። አኢሻ ምን ትላለች? አሁን ለሲዋክ ያላቸው ፍቅር እዛ ደከሙበት ቦታ ላይ ሆነው እንኳን ለሲዋክ ያላቸውን ፍቅር ነብዩ አለይሂ ሰላቱ ወሰላም ስትገልጽ ነው። ምን ትላለች? ከሌሎች ሴቶችን የሚበልጥበት አለ። ነብዩ አለይሂ ሰላቱ ወሰላም ደረቴ ላይ ነው የሞቱት። ነብዩ አለይሂ ሰላቱ ወሰላም እኔ ቤት ነው የሞቱት። ነብዩ አለይሂ ሰላቱ ወሰላም በእኔ ተራ ነው የሞቱት። ነብዩ አለይሂ ሰላቱ ወሰላም ምራቅ ምራቃቸውን በመጨረሻ ጊዜ ነክቷል። ነብዩ አለይሂ ሰላቱ ወሰላም ቤቴ ነው የተቀበሩት። ነብዩ አለይሂ ሰላቱ ወሰላም ኢክራምኛ ጊቶን በዚህ ሁሉ ሌሎች ሴቶችን እበልጣለሁ ትላለች። ዋናው መልእክቱ ነብዩ አለይሂ ሰላቱ ወሰላም ታመው ሳለ እንኳ ሲዋክን ምን ያክል እንደሚወዱ ነው ምን ከዚህ የምንወስደው እና ወደ ኺላፉ ስንመጣ እንደ ዑለማ ኺላፍ አለ ምን አለ ከዙሁር በኋላ በረመዳን ማለት ነው። ከዛ ውጭ ባለው አለች ዋክ ከዛ ውጭ ባለው ረመዳን ላይ ግን ከዙሁር በኋላ ያለ በዕደ ዘዋል ያለው ላይ የለም የሚሉ ለምን ለኸሉፉ ፈሚ አጥየቡ عند الله من ريح المسك የጾመኛ አፍ ሽታው አላህ ዘንድ يوم القيامة ወይም አላህ ዘንድ ከሚስክ የበለጠ ይሸታል የሚል ሐዲስ አለ። ስለዚህ አንድ ሰው ሽዋክ የሚጠቀም ከሆነ ምኑ ይለቃል? ሽታው ይቀንስበታል። አጤ የሆነውን ነገር መቀነስ ይሆንብናል አሉ። ለዚህ መልስ ሰጥተዋቸዋል። አይ መጀመሪያ የሽታው መነሻ ሆድ ባዶ መሆን እንጂ አፍ ላይ አይደለም ብለዋቸዋል። ስለዚህ ሽዋኩን ቢጠቀሙ ስለማያስወግድ ችግር የለም ሽቶ አይወገድም ብለዋል። ዋናው ይሄ ጁምላ ይሄ አረፍተ ነገር ይህ ሐዲስ ኡሙምነት አለው። እንደ ኩሊ ውዱእ ነው የሚለው በየውዱ ከረመዳን ከዙሁር በኋላም ከዙሁር በፊትም ያለውን ሁሉንም ያካትታል። ስለዚህ አስዋኩ ጃኢዙን ሐታ ባዕደ አዘዋል ከዘዋል በኋላ እንኳ ቢሆን በረመዳን አለ ማለት ነው። የት ነበር ያደረስነው? የሲዋክን ጥቅም ታውቃላችሁ። የሲዋክ ጥቅም ዑለማዎች ወደ ሰባ ምናምን አካባቢ አድርሰውታል። የሲዋክን ጥቅም ወደ ሰባ አካባቢ አድርሰውታል። እኛ ፊት ለፊት የምናውቀው አለ። ሲዋክ ጥርስ ያጠነክራል። ሲዋክ ያክሽታን ይቀንሳል። ሲዋክ ድብርትን ያስወግዳል። ሲዋክ እንቅልፍ ያስወግዳል። ሲዋክ የነቢዩን አለይሂ ሰላቱ ወሰላም ሱና መከተል ነው። በጣም ብዙ ነገር አለ። ኢላ አኺሪ وعن علي رضي الله تعالى عنه في صفة وضوء النبي صلى الله عليه وسلم قال ومسح برأسه واحدة علي بن أبي طالب من إلى رضي الله تعالى عنه الله يجزاه الله شونا علي بن أبي طالب عرفتني وخليفة نشر خليفة الراشدين الرابع ራቢዑል ኹለፋኢ ራሽዲን ከኹለፋው ራሽዲን አራተኛ ሲሆኑ ሸሂደ አልመሻሂደ ኩልሃ ሁሉም ጦር አውድማ ላይ ተሳትፈዋል አለ ኢላ ተቡክ ተቡክ ብቻ ሲቀር ነብዩ አለይሂ ሰላቱ ወሰላም ከዘመቱበት ዘመቻ ወደ ኋላ የቀሩት የተቡክ ዘመቻ ጊዜ ብቻ ነው። የተቡክ ዘመቻ የሚባለው ደግሞ ነብዩ አለይሂ ሰላቱ ወሰላም መጨረሻ ላይ ያደረጉት ታላቁ ዘመቻ ነው። ሰላሳ ሺህ ምናምን የማያንስ ሰሃቢ ነው የዘመተበት። ተቡክ ዘመቻ ላይ ብቻ ነው የዛን ጊዜ ብቻ አልሄዱም። እስተኽለፈ ፊሃ አለል መዲና መዲና ላይ ተተክተው መዲናን ሊያስተዳድሩ እስከሚመጡ ድረስ ነብዩ አደራ ሰጥተዋቸው ነው ወደ ተቡክ ነብዩ عليه الصلاة والسلام ይሄዱ። ደረበሁ ሸቅዩ አብዱራህማን ብን ሙልዚን የሚባል ጠማማ ሰውዬ ነው የመታቸው የገደላቸው አልይን ማለት ነው። ሰላተ ደረባቲን ሶስት ቦታ ነው የመታቸው። መርዛማ በሆነ ሰይፍ ሶስት ቦታ መታቸው። በዚሁ ሞቱ አልይ رضي الله عنه አርዳ ፈቁቲለ ሸሂደን ሰቢሐተ የውመል ጁሙዓ በአስራ ሰባተኛው ረመዳን በአርባኛው ዓመተ ሂጅራ ነው የሞቱት بالكوفة ነጀፉል አሽረፍ የምትባለው ወይም ኩፋ ሶስተኛ የኢራቅ ከተማ ናት። ባግዳድ፣ ባዝራ እነ ነጀፍ ወይም ኩፋ ኩፋ ሶስተኛዋ ከተማ ናት። አሁን ሻዓቶች ናቸው ሙሉን የተቆጣጠሩት። ሻዓቶች በጣም ያመልኩታል ይህንን ቦታ የአልይን መቃብር ማለት ነው። አንዳንድ የሚባል አባባል አለ። የአልይ መቃብር አይታወቅም የት ቦታ እንዳለ። ይህን የሚባል قصة አለ። አለሁ ኢን ሰሚዕቱ ሰምታችሁ ከሆነ ውሸት ነው። አልይ رضي الله عنه في صفة وضوء النبي صلى الله عليه وسلم ስለ ነብዩ ውዱእ ሲፋ ባህሪ ሲናገሩ ቃል እንዲህ ይላሉ ومسح برأسه ነብዩ عليه الصلاة والسلام ራሳቸውን አበሱ واحدة مرة واحدة አንድ ጊዜ አበሱ ነው በአሃድ ተቀምጧል ማለት ነው። ሶስት ጊዜ ማበስ የለም። ሶስት ጊዜ ማበስ የለም። مرة واحدة የነብዩ የውዱ ባህሪ ይሄ ነው። አንድም ሶስት የሚል የለም። ሶስት ጊዜ ራስን ማበስ የሚል ፉቃዎች ብቻ ናቸው ያመጡት። ለምን እጅ ሶስት ጊዜ ከታጠበ፣ ፊት ሶስት ጊዜ ከታጠበ፣ እግር ሶስት ጊዜ ከታጠበ ራስ ሶስት ጊዜ መታበስ አለበት። አዳ ቅያስ ቅያስ ነው እንጂ ቅስ አይደለም። ወላኪን እነሱ የድሉ አላ እነ ልመስሐ የኩኑ መረተ ዋሂዳ አንድ ጊዜ ብቻ እንደሆነ ነው አሊ የነገሩን አኽረጀሁ አቡ ዳውድ ወአኽረጀሁ ነሳኢ ዘግበውታል፣ ወቱርሚዚም ዘግበውታል። ቢእስናድን ሰሒህ ትክክለኛ በሆነ ሰነድ ተቀባይነት ባለው بل قال ቱርሚዚ እንዳውም ቱርሚዚ ምን ይላሉ? እነሁ አሰሑ ሸይን ፊልባት ራስን ማበስ በተመለከተ ከተነገሩ ሐዲሶች ውስጥ أصح ሐዲስ ይሄ ነው። ይሄ ሐዲስ ነው ይላሉ ቱርሚዚ። ስለዚህ አንድ ጊዜ ብቻ ነው የሚታበሰው። አሐዝን ተነግሮናል አይደል? ፊት ስንት ጊዜ ነው የምንታጠበው? ሶስት ጊዜ እጅ ሶስት ጊዜ እግር ሶስት ጊዜ ራስ ማበስ አንድ ጊዜ ማለት ነው። ግን እነዚህን ሶስቱን መቀየር እንችላለን። ፊት አንድ ጊዜ፣ እግር አንድ ጊዜ፣ እጅ አንድ ጊዜ፣ መስህም አንድ ጊዜ ይሆናል። ወይም ከተፈለገ ፊትን ሁለት ጊዜ ማጠብ ይቻላል። እጅን ሁለት ጊዜ፣ እግርን ሁለት ጊዜ። መስህ ባይሆን አንድ ጊዜ ናት። ምን ጊዜ ተሹሽ ይቻላል። ፊትን ሶስት ጊዜ ታጥበ እጅን ሁለት ጊዜ ማጠብ ይቻላል። ችግር የለም። አንድ ቀላቅሎ ማጠብ ይቻላል። ሁለት ሁለት ማድረግም ይቻላል። ሶስት ሶስት ማድረግ ይቻላል። ሁሉም ሐዲስ አለ። ሐዲስ አለ። ነፍስ አልሐዲስ ነው ያለው። ቅያስም አይደለም። ሁለት ሁለት ጊዜም አለ፣ አንዳንድ ጊዜም አለ፣ ሶስት ሶስት ጊዜም አለ። ራስ ባይሆን አንድ ጊዜ ብቻ ነው የሚጣበቀው። ከሶስት በላይ እስራት ነው። ነብዩ አለይሂ ሰላቱ ወሰለም አንድ አረብይ መጣና እንደ አላቸው፣ ውዱ አሳየኝ አላቸው። ነብዩ አለይሂ ሰላቱ ወሰለም ፈተወዱ ሰላተን ሰላተን ሶስት ሶስት ጊዜ ውዱ አደረጉና እንደ አሉ ሀዛ ሆል ውዱ ውዱ ማለት ይሄ ነው። ሶስት ጊዜ ነው የሚታጠበው። ፈመን ዛደ አላ ሀዛ በዚህ ላይ የጨመረ አራት አራት ጊዜ ያደረገ ፈቀድ ተዓዳ አው ድንበር ተላልፏል። አብ መጥፎ በደል ነገር ፈጽሟል። ሱና ላይ ቢድዓ ነው፣ መጥፎ ነገር ነው እና እስራፍም ነው። ማበስ አንድ ጊዜ ነው ብያቸዋለሁ። አው ሁሉም ነው የሚታበሰው። የራስ አስተባበስ ከፍያው ደግሞ ሶስት ነው ያለው። አንድ ሙሉውን እንደዚህ ይዝና ወይም ደግሞ ጥምጣም ጠምጥሞ ከሆነ ውስጡን አንድ ጊዜ ነካና የቀረውን በጥምጣሙ ላይ ወይም ደግሞ ሙሉ በሙሉ በጥምጣሙ ላይ ግን ሙሉ ራስ ነው መደረግ ያለበት። እዚህ ላይ اختلاف العلماء አለ። ዑለማዎች ትንሽ ይካለፋሉ። ኢማሙ ሻፍዒና እነ ኢማሙ አቡ ሐኒፋ ግማሽ ይቻላል ነው ያሉት። የተወሰነ ሀታ بعض الشعر የፀጉር ከፊል ራሱ መንካት ይቻላል ነው ያሉት። ትንሽ ዋይዞ ብቻ ማስነካት ይቻላል ነው ያሉት። ወላኪን ይሄ ሐዲስ የለም። ዋናው ሙሉ በሙሉ ወምሰሑ ቢሩኡሲኩም ያለውን ራሳችሁን እበሱ ነው የተባለው እንጂ ባዕዶ ረእሲ ራስ ከፊል ነገር የለም። ሐዲስም አልመጣም ነው። ስለዚህ ሙሉ ራሱን የሚታበስ ተግባብተናል። አንድ ጊዜ ነው የሚታበሰው፣ ሙሉ ራስ ነው የሚታበሰው። ራሱ የምታብሰው ፀጉር ወይም የምትነካው ፀጉር ከራስ ክልል ውስጥ መውጣት የለበትም። ሴት ጸጉሯ እዚህ ደርሶ ከሆነ እዚህ ይዛ ነካ ታመጣው አይቻልም። እዚህ ነው መታበስ ያለበት። ከዚህ ይጀምራል፣ እዚህ ተመልሶ እዚህ ልንቀራው ነው ልንቀራው ነው። وعن عبد الله بن زيد بن عاصم عبد الله بن زيد بن عاصم የሚባል ታላቅ ሰሃቢ አብደላህ ብኑ ዘይድ አብደላህ ብኑ ዘይድ ሁለት አብደላህ ብኑ ዘይዶች አሉ። አብደላህ እብኑ ዘይድ እብኑ አብድ ረቢህ አለ። አብደላህ እብኑ ዘይድ እብኑ ዓሲም አለ። አብደላህ እብኑ ዘይድ እብኑ አብድ ረቢህ አዛንን በህልሙ ያየው ሰሃቢይ ነው። ይህንኛው ደግሞ ሌላ ነው። የነብዩን ውዱ ባህሪ ሲገልጽ የነበረው ለምሳሌ ሌሎች አሉ። የነብዩን ውዱ ባህሪ ከገለጹት ውስጥ ዑስማን አሉ፣ አልይ አሉ፣ አብደላህ ብን ዘይድ ብን ዓሲም አሉ። እነዚህ ሶስቱ ማለት ነው። አሁን ቡሉግ ላይ እየቀራን ያለ ነው ይሄ عن عبد الله ابن زيد ابن عاصم رضي الله تعالى عنه في صفة الوضوء ስለ ነብዩ ውዱ አደራረግ ሲናገር ሙሉን ውዱ አደራረግ ተናገረና መዳፋቸውን አጠቡ፣ ፊታቸውን መድመባ አደረጉ፣ ፊታቸውን ታጠቡ፣ እጃቸውን አጠቡ፣ ፊታቸውን አጠቡ፣ እጃቸውን አጠቡ ብሎ መጨረሻ ላይ የራሳቸው ላይ ሲደርስ ይህን ተናገረ። ከዚህ በፊት ብዙ ተወርቷል። ቆርጦ ነው ያመጣው። ራስ ስለማበስ ብቻ ቆርጦ ስላመጣው እንጂ ሌላውን የነብዩ ውዱ አደራረግ ባህሪ ከዑስማን ጋር ተመሳሳይ ስለሆነ ነው የተውት። ቆርጦ ያመጡት ይሄን ይሳል እና ወመሳሐ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም አበሱ ይላል። ቢራእሲ ራሳቸውን አበሱ ፈአቅበለ ቢየደይህ ወአድበር ፈአቅበለ ቢየደይህ ወአድበር ቀጥሎ ያለው ሐዲስ ይህን ሐዲስ ይፈስረዋል። ግን ለማንኛውም እንፈስረው ወመሰሐ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢራሲ ነብዩ ራሳቸውን አበሱ። ሲያብሱ እንዴት ነው የጀመሩት? ፈአቅበለ ማለት አይበዳአ ቢሙቀደሚ ራሲ ከራሳቸው ከፊት ለፊት ባለው ጀመሩ። እንደዚህ ይዘው ማለት ነው። ከዚህ ጀመሩ ሄዱ ወደ ኋላ ማለት ነው። ወአድበር ፈበዳአ ቢሙቀደሚ ራሲ ወደ ኋላ ሄዱ። ከዚህ ጀምረው እንደገና ወአድበር ከኋላ ደግሞ ወደፊት አመጡት ነበረበት መለሰት ማለት ነው። አጭር አድርጎ ነው አቅበልና አድበር የሚለውን ፈርድ ብቻ ነው ያስቀመጠው። እታች ያለው ሐዲስ ይፈስርላቸዋል። ይሄን ሐዲስ direct ከፈጠር ነው ምንድነው የሚሆነው? أقبل ማለት أقبل ማለት ከዚህ መጣ ነው ወደፊት መጣ። وأدبر ወደ ኋላ ሄደ ነው የሚያስይዘው። ግን مقلوب ነው ሐዲስ እንደዚህ ካያችሁ፣ እንደዛ አይፈሰርም ሐዲሱ። ቀጥሎ ያለው ሐዲስ ይሄን ሐዲስ ይፈሰርልናል። ተጓባን አይደል? أقبل ማለት ከፊት ለፊት መጣ ማለት ነው አይደል? أقبل ማለት ወደፊት መጣ ማለት ነው። አድበረ ማለት ወደ ኋላ ሄደ ማለት ነው። ውዱ ሲጀመር ደግሞ ማበስ ሲጀመር ከፊት ወደ ኋላ ነው እንጂ የሚሄደው ከኋላ ወደፊት አይመጣም። ስለዚህ ይሄን እንዳለንተውና አቅበለ ማለት ከፊት ለፊት ወደ ኋላ ጀመረ፣ ወአድበረ ከኋላ ወደፊት መጣ የሚለውን ትርጉም እንሰጠዋለን። ከየት አመጣችሁት ከተባለ አልሐዲስ አልቃዲ ቀጣዩ ሐዲስ ሐዲሱ ሙተፈቅ ላይ ቡኻሪ ሙስሊም የዘገቡት ሐዲስ ነው። ነብዩ ራሳቸውን አበሱ አለ። ፈአቅበለ ከፊት ለፊት ከግንባራቸው ከፀጉር መባቀያ ጀመሩ፣ ወደ ኋላ ሄዱ። ወአድበረ ከኋላ ደግሞ ወደፊት መጡ። ግልጽ ነው አይደል? ይኸው ቀጣዩ ሐዲስ ወፊ ለፍዝ ለሁማ ለቡኻሪና ለሙስሊም በሌላ አገላለጽ ይህንኛውን ሐዲስ ራሱ ይፈስርላቸዋል። በዳአ ነብዩ ጀመሩ ሲያብሱ ቢሙቀደሚ ራእሲህ በራሳቸው ፊት ለፊት ባለው ጀመሩ። ከዚህ ጀመሩት ሐታ ዘሀበ ቢሂማ ሁለቱንም እጃቸውን ወሰዷቸው ወደ ኋላ ኢላ ቀፋ ወደ ማጅራታቸው ወሰዱ ወደ ኋላ ማጅራት ከኋላ ከደረሱ በኋላ ثم ረጀሁማ እንደገና መለሷቸው ሐታ ረጃአ እስከሚመለሱ ድረስ ኢለል መካን الذي እዛ ቦታ በዳአ ምንሁ የጀመሩበት ቦታ መለሱ። ከዚህ ከሄዱ ወደ ኋላ እንደገና መልሰው አመጡ ማለት ነው። የኋለኛውን ሐዲስ ራሱ አቅበለ ወአድበረ ያለውን ይፈስርላቸዋል ሐዲስ ማለት ነው። الحديث يفسر بعضه بعضا القرآن يفسر بالقرآن والقرآن يفسر بالحديث والحديث أيضا يفسر بالحديث حديثا بحديث يفسر قلت نعم ما يهون ጸጉሩ መላጣ የሆነ ሰው ወይንም በራ ያለበት ወይም የተላጨ ሰውና ጸጉሩ ያለው ሰው አይለያይም ወይ? ዑለማዎች አሁንም የተለያየ አመለካከት አላቸው። ዋናው እኛ ማድረጋችን ነው። ተዓቡድ ነው። ከፊት እንጀምርና ወደ ኋላ እንሄዳለን። ጸጉር ቢኖርም ባይኖርም ወደፊት እንመለሳለን። በቃ ግን እነሱ ያደረጉት ምንድነው? ጸጉር ያለው ሰው ነው ይሄን ማድረግ ያለበት ነው ጸጉር ያለው ሰው ወደ ኋላ ይሄድ ወደ ኋላ ሲሄድ ይተኛል አይደል? ቅድም ያልደረሰው ወደ ኋላ ሲሄድ ያልደረሰው ጸጉር ሲመለስ ይደርሰዋል አሉ። ሁሉም ራሱ እንደረቀው ጸጉር የሌለው ችግር የለም። አንድ ጊዜ ብቻ ነው አድርጎ ይቀርባል። ችግር የለም አሉ። ወላኪን የነብዩን ወዶ ነው ማድረግ ያለበት። ነብዳ ቢመቀደም የረኡሲና ከፊት እንጀምር ወደ ኋላ እንሄድና እንደገና ጀመርንበት እንመልሰዋለን ማለት ነው። إمام أحمد إنا إمام مالك مولو رأسنا مبس وجبالنا أبو حنيفة النشاط عندنا ولو بعض شعرة أو بعض الرأس يراس كفل بالكامر بالشلال يابو محدث جل تكبين في اللون أو لو راجح وعمد زين يتنيون يتنيون مولو رأسنا مقابل مولو صغرنا مقابل إياك الله ودولا يتنكت كنا بالبطان ስንት ጊዜ ነው የምታበሰው? አንድ ጊዜ ነው የምታበሰው። አንድ ጊዜ ነው። ሌላ ነፍስ የለም። እብኑል ቀይም እብኑ ተይሚያ ምን ይላሉ? አንድም ሐዲስ የለም ነው ያሉት። ሁለት የሚል አንድም ሐዲስ የለም። ቅያስ እንጂ ወይም ሶስት የሚል ማለት ነው። ራስን ማለት ጨረሰ። وعن عبد الله بن عمرو رضي الله تعالى عنهما في صفة الوضوء عبد الله بن عمرو رضي الله تعالى عنهما عبد الله بن عمرو ማን ነው? እኮ አምር እብኑ ልዓስ አልቁረሺ አስለመ ቀብለ አቢ ከአባቱ በፊት እስላምን የተቀበለ ነው። አብደላህ እብኑ አምር የአምር እብኑ ልዓስ ልጅ ነው። የአምር እብኑ ልዓስ ልጅ ነው። አምር እብኑ ልዓስ ማለት እነ ጃዕፈርን ለመያዝ ሀበሻ የመጣው ነው። ይዞ ለመሄድ ማለት ነው ለቁረሾች አባቱ እጅግ በጣም ሲያስይ ፖለቲካዊ በጣም ፖለቲከኛ የሚባል ሰው ነው። የአብደላህ እብኑ አምር አባት አምር እብኑ ልዓስ የሚባለው አባ ልጁ ከአባቱ በፊት እስላምን ተቀብሏል። ወካነ አቡሁ አክበረ ሚን ቢሰላቲ አሸረተ ሰና አባቱ 13 አመት ይበልጠዋል ከልጁ ማለት ይሄ ማለት በ13 ዓመት ነው የወለደው ማለት ነው። አቡሁ አክበሩ ሚሁ በሰላሰተ 13 ሰነ ፈቀር በ13 ዓመቱ ነው ሚስት እንደውም የወለደው ማለት ነው። ወጣት ነው አይደለሁም የዳርኩ ካነ ነበረ አሊመን በጣም አሊም ነበር ሐፊዘን ሐዲስን በጣም ብዙ ሐዲሶችን ሰምቷል እና አቡ ሁረይራን እነ አኢሻን ባያክልን እነ አባስን እነ አብደላህ ብን መስዑድን ባያክልም እንኳ عابدا በጣም አላህን ፈሪ አላህን ተገዥ ነበር። توفي سنة በስልሳ ሶስተኛ ዓመተ ሂጅራ ነው የሞተው። وقيل በሰባ ተብሏል ዓመተ ሂጅራ። አቤት ምንድን ነው ያልከኝ? አምር አምርና ዑመር የሚለየው በዋው ነው። አምር ዋው ያለበት አምር ነው። ዑመር ደግሞ ዋው የለውም። አምርና ዑመር የሚለያዩት በዚህ ነው። ይሄ አምር ነው ዋው አለበት وعن عبد الله بن عامر رضي الله تعالى عنهما في صفة الوضوء قال ثم مسح صلى الله عليه وسلم برأسه ነብዩ አለይሂ ሰላቱ ወሰላም ራሳቸውን አበሱ ራሳቸውን አበሱ ስንት ጊዜ ስንት ጊዜ አንድ ጊዜ ነው ሁለት የሚል የለም ሶስት የሚል የለም ተባብለናል ኪታብ የለም ኪታብ አስመልጦ እንደ ቡኻሪ ለት ثم مسح صلى الله عليه وسلم برأسه نبي عليه الصلاة والسلام ራሳቸውን አበሱ وأدخل أصبعيه ሁለት ጣቶቻቸውን አስገቡ አሲባሐተይን ሁለቱ ሲባሐ ጣቶች ማለት ሙሰቢሐ ማለት ነው ላኢላሃ ኢላላህ አላሁ አክበር ሱብሃንአላህ የሚባሉበት ይቺ ጣት ናት እኛ ማን ነው የምንላት ሌባ ነው አይደል ምንለው? እነሱም ራሱ ሰባባ ይሏታል አረቦች። ሰባባ ማለት ተሳዳቢዋ ጣት ማለት ነው። በጣም ቀዝቃዛ ጣት ናት። ወላኪም በኢትዮጵያ መካከለኛዋ ነበረች። ሰባባ መባል የኢትዮጵያ ሰባባ መባል የነበረበት ነበር ነበረች። እነሱ ነው ሰባባ ይችላል ያሏት። ለማንኛውም አድኸለ ሰለላሁ ዐለይሂ ወሰለም ነብዩ አስገቡ አስባሐተይን ሁለት ሙሰቢሐ ጣቶቻቸውን አስገቡ። ምናቸው ውስጥ ቢኡዙነይሂ ጆሮቻቸው ውስጥ አስገቡልን። ራሳቸውን አበሱና ሲጨርሱ እነዚህን ሌባጣት የሚባሉትን በአማርኛ ሌባጣት የሚባሉትን እዚህ ውስጥ አስገቡ። ይሄንኛውን አውራጣታቸውን ደግሞ በጆሮአቸው ጀርባ ላይ አደረጉት። በዚህ ዛሂር የሚባለው ይሄ ነው። የሰው ልጅ ህፃን ሆኖ እንደዚህ እኮ ነው የሚባለው የሚተኛ ይባላል። እናቱ ማህፀኑ ዛሂር የሚባለው ይሄ ነው። ይሄ ባጢን ነው። ለኛ የሚታየው ባጢል ነው፣ ለኛ የማይታየው ግን ዟሂር ነው። በአረብያው ሲቀመጥ ህፃኑ ልጅ እንደዚህ ሆኖ ነው የሚባለው የሚወለደው፣ ወይንም ማህፀኑ ውስጥ እንደዚህ ነው የሚሆነው። ዟሂር ይሄ ይሄንኛውን ሲባሃውን ውስጥ አስገቡ፣ አውራቃታቸውን ደግሞ ከጀርባ አድርገው አበሱ ይላል። ምናቸውን ማን ጆሮአቸው ጆሮ ማበስ ሀዲሱ ضعيفም ቢሆንም እንኳ በብዙ ጦሪቆች ጠንካራ ሀዲስ ስለሆነ እንጠቀመዋለን፣ ችግር የለም። ወላኪን አዲስ ውሃ ይያዛል ወይ ወይስ ሶስት ጊዜ ነው ወይዘሮ የሚካበሰው የለም ወምሰሑ ቢሩኡሲኩም ራሳችሁን አብሱ ሲባል ጁምለት ራስ ይገባል ጆሮ ራሱ ራስን የምናብሰው አንድ ጊዜ ነው ራስን ሙሉ ካበስን በኋላ በዛው እግር መንገዳችንም ጆሮአችንን ማበስ ነው አዲስ ውሃ የሚል ሐዲስ ጠንካራ ሐዲስ የለም ፊህ መቃል አዲስ ውሃ ለራስ ከተያዘው ውጭ አዲስ ለጆሮ ውሃ መያዝ አለበት የሚለው ሐዲሶች ሙሉውን ضعيፎች ናቸው ይላሉ ኢብኑ القيم في تحفة الأحوال ለምን መጥመባና ሲሻት አሁን እመጣለሁ አስብ ራሱን ልንቀራው እንቀራው ثم مسح صلى الله عليه وسلم برأسه ራሳቸውን አበሱ وأدخل አስገቡ ነብዩ አለይሂ ሰላቱ ወሰለም እስቢዓይሂ ሁለት ጣቶቻቸውን አስቲባሐተይን ሁለት ማጥሪያ ጣቶቻቸውን አስገቡ ፊኡዙነይ በሁለት ጆሮዎቻቸው አስገቡ ወመሰሐ አበሱ ነብዩ ሰለላሁ ዐለይሂ ወሰለም ቢኢብሃመይሂ በሁለት አውራ ጣቶቻቸው አበሱ አላ ዛሂሪ ኡዙነይሂ ሁለት የሁለት ጆሮቻቸውን ጀርባዎች ይሄንን ማለት ነው እንደዚህ እንደዚህ አበሱ ማበሱን አን ሳቢት ነው ወላኪን ወህይ ያዛሉ ያድሱሃል ነው ለራስ የተያዘው ራሱ በቂ ነው። ዋናው ለራስ የተያዘው የሚለው ነው። ማለት ነው። አዲሱ ሐዲስ ሰውዬ ተቃውሞ የለም። ወላኪን አዲሱ አካላት ሱናውን አታገኝም አይባልም። ይህን ማየት ያለባቸው አዲሱ አይ በጣም እንዲጠራልኝ ጆሮዬ እንዲጠራልኝ ብለው አዲሱ ከያዘ ማሻአላ ችግር የለም። ክልክል ነው ማለት አይደለም። ወላኪን ያለው ሳቢቱ ይሄንኛው ነው። ሱናውን ሱናውን ያገኛል በዚህኛው ብቻ ይበቃዋል ማለት ነው። ለራሱ በያዘው አኽረጀሁ አቡ ዳውድ ወነሳኢ ወሰሐብ ብኑ ኹዘይማ ሐዲሱ ሰሒህ ነው ብለዋል። ምን ሲዋክ ውዱ እያደረግ ውዱ ስናደርግ ውዱ ስናደርግ ሲዋኩን መጠቀም አለብን። በመድመዷ ሰዓት ማለት ነው። እጃችንን ሶስት ጊዜ እንታጠባለን። ከዛ መድመዷ ታደርጋለህ። የዛን ጊዜ ሲዋኩን ተጠቀም። ሲዋክ እንጨት ከሌለ ከእንጨት ውጭ ያለ ራሱ ሱናውን ያስገኛል ያሉት እነ ኢማሙ አህመድ። ለምሳሌ ጣትህን መጠቀም ራሱ ሲዋኩን ይተካልሃል። ዝም ብለህ ተጉመጥምጠህ አትጥፋው ውሃውን በጣት አስገብተህ እንትን መነካካት አለበት። ከቻል ልብስ ካለ በልብስም ማስገባትና መፈግፈግ ይቻላል። በልብስም ይገኛል፣ በጣትም ይገኛል፣ በኩልጌት ይገኛል፣ በእንጨትም ይገኛል። ሱን ነው ሁሉም ይገኛል። ሰዓት መድመዷ ነው የምናደርገው። በመድመዷ እ ከውዱ በኋላ በውዱ እንደ ኩል ውዱእን እንደ መብደኢ ኩል ያ ኖርማል አጅር ታገኛለህ። ኖርማል ዝም ብለህ ዱዓ ወዳል የነብዩን ሱና ወዳል ወላኪን እንደ ኩል ውዱእን ያለውን ይሄንኛውን መጀመሪያ ማድረግ አለበት። ለምሳሌ ሶላት ላይ ሶላት ስትገባ ነው አይደል ኢህራም ልታደርግ ልትኢቃም ተብሎ ልትቆም አካባቢ ሽዋክ አውጥተህ ትፍቃለህ። ሶላት ከሰገድክ በኋላ ብትፍቅ normal ሱናን ያገኘው። ለሶላቱ ግን መፋቅ አለበት። ያንኛው ሌላ ነው፣ ይሄንኛው ሌላ ነው። ዲግሪ ይለያያል። እዚህ ላይ ብቻ አናታቸውን ብቻ የሚያስነኳሉ። በአንድ እጅ ብቻ ሱና ይለቃል። እንደውም ራሱ ዋጅብን እስከመተው ድረስ ያደርሳል። ኺላፍ ሲኖርበትም ምንም እንኳ ከላፈል ዑለማ የሚኖርበትም እንደ ሙሐዲሲን ግን በሁለት እጃቸው ይህን ሙሉ ማድረግ አለ። በአንድ እጅ አዳርሰዋለሁ ካልክ ትችላለህ። በአንድ እጅ እንደዛ አድርገ አሻሸው፣ ችግር የለም። ግን ሙሉ ራስን አስነካ። ሙሉ ራስ ይነካ። የግድ ሁለት እጅ መሆን አለበት ማለት አይደለም። በአንድ እጅህም ራሱ ሙሉ ራስን አስነካው። እንደዚህ ሙሉ ራስ መነካት አለበት። ሙሉ ራስ አይ በቃ እንዳያስቸግረው ይሁን። ቅደም ተከተል ተርቲብ የውዱ አደራረግ ቅደም ተከተሉ እንዴት ነው? ራሱ እሱንም ልንቀራው ነው። ሰው ቦታው ላይ አብሽር። ማሻአላህ ጓጉታችኋል ማለት ነው። وعن አቢ ሁረይረተ رضي الله عنه ለስቲንሻቅ ስለ ቅደም ተከተልም እንቀራለን አሁን ፉቃዎችና ዑለማዎች እሱ ራሱ አይቻልም። አሁንም እንቀራለን ግን እሺ ልንገራችሁ። ለምሳሌ ፊታችንን ታጠብን፣ እጃችንን ታጠብን አይደል? እጅ ስንታጠብ በጣም የተትረፈረፈ ውሃ ካለ በዛው እግር መንገዳችን ይሄ ራስ ማበስ አይፈቀድም። ለራስ አዲስ ውሃ ይያዛል። አዲስ ከቧንቧው ወይም ከማንቆርቆሪያው አዲስ ውሃ ይዘህ እንደዛ አድርገህ ነው የምታደርገው እንጂ ሲልከሰከስ የነበረውን ሲፈስ የነበረውን ውሃ መጠቀም አይቻልም። ለእጅ ባደረግ ነው ማለት ነው። ገብቷችኋል? ገብቷችኋል? እሺ እየገባችሁ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ምን ይላሉ ኢዘ ተይቀዘ አሐዱም አንዳችሁ ሲነቃ አሉ ነብዩ አለይሂ ሰላቱ ወሰላም ሊመናኒ ከተኛበት ከንቅልፉ ቦታ ሲነቃ ሊመናኒ ከንቅልፉ ሲነቃ ፈሊየስተንሲር ሰላም ሶስት ጊዜ ባፍንጫው ውሃ ይሳብና ያውጣል። እስቲንሳርና እስቲንሻቅ ይለያያል ማለት እስቲንሻቅ ምን ነበር? ወደ ውስጥ ማስገባት ነው። በአፍንጫ ወደ ውስጥ ውሃ ማስገባት ነው። እስቲንሳር ማለት ደግሞ ማስወጣት ነው። እስቲንሳር ብለህ ብትናገር እስቲንሻቅን ይተካል ይተካዋል። ስለዚህ አለይሂ ሰላቱ ወሰላም አንዳችሁ ከእንቅልፉ ሲነሳ ነው። ይሄ በጣም ወላሂ ፈትሹት ነው። ለሊት ሲከላ ከፈለጋችሁ ወይም መስገድ ከፈለገ አንድ ሰው ምን መንቀሳቀስ ፈለገ ለማንኛውም ነገር ከእንቅልፉ ሲነሳ ውሃ በአፍንጫው ከሳበ በቃ እንቅልፍ የለም። ድራሽ ነው የሚጠፋው በአፍንጫ ነብዩ አለይሂ ሰላቱ መክረዋል። ኢዘ ተይቀበ አሐዱኩም አንዳችሁ ሲነቃ ሚመናሚ ከተኛበት ቦታ ሲነቃ ፈለስተንፊር ሰላተን ሶስት ጊዜ ባፍንጫው ይውሰድ። ፊቱን ይጠባል፣ እስቲንሻቅም ያድርግ። ፊት ብቻ ከመታጠብ ይልቅ ፊቱንም ታጥቦ እስቲንሻቁ በጣም አስፈላጊ እስቲንሻቁ ነው። ሽከላ ቦታ ለመሄድ ከፈለገ ለልጅ ሲነሳ ሰግዶ ሊሆን ይችላል፣ ላይሰግድ ይችላል። ዝም ብሎ ተነስቶ ፊቱን ታጥቦ ሊሄድ ይችላል። ፊትህን ስትታጠብ እስቲንሻቅ ተጠቀም ሶስት ጊዜ ከእንቅልፍ ስትነሳ ነብዩ ሰላቱ ወሰላም ያሉት ማለት ነው። ሰይቀበ አሐዱኩም ለሰይቀበ አሐዱኩም አንዳችሁ ሲነቃ من منامه ከእንቅልፉ ሲነቃ فليستنثر ثلاثا ሶስት ጊዜ ባፍንጫ ውሃ ያስገባና ያስወጣ። ፈኢነ ሸይጣን ሸይጣን يبيت ያድራል على خيشومه አፍንጫው እንትን ውስጥ ማለት ነው። ምን ነበር የሚለው? ምንድን ነው ኮሽ ኮሽ ኮሽ ኮሽ ኮሽ ኮሽ ኮሽ ኮሽ ኮሽ ኮሽ ነው ኮሽ ኮሽ ውስጥ ማለት ኮሽኮሾ ውስጥ እዚህ ያስገባና ያስወጣ። ምክንያቱም ሸይጣን እዚህ ውስጥ ይላል። ሸይጣን እዚህ ውስጥ ያድራል። ምን ማለት ነው? ሸይጣን እዚህ ውስጥ ገብቶ ያድራል። ምን ማለት ነው? ናም ሸይጣን ይገባል። አዎ ይገባል። አለ ሐቂቀቱ ሸይጣን እዚህ ውስጥ ይገባል። አንድ ምንም የሚከለክል ነገር የለም። አይገርምም። ሸይጣን እዚህ ውስጥ ይገባል። ናም ወይም ደግሞ ኪናያ ሊሆን ይችላል። ሰውየው ቆሻሻ ውስጥ ከተጠራቀመበት በጣም ቆሻሻ ይደብራል። እንቅልፍ እንቅልፍ ነው የሚለው ይከብዳል። ይሄ ደግሞ የሰይጣን ስራ ነው። አስቀያሚም ሰይጣን ነው፣ ህክመት የሚያመጣው ሰይጣን ነው። ስለዚህ ውስጡ ሰይጣንን የሚመስል የሚፈካ ነገር አለ። እሱን አስወግደው ማለት ነው ብለዋል። ዋናው ግን አለ ሐቂቀቲ ብንፈስረው ምንም ችግር የለም። ነብዩ عليه الصلاة والسلام የተናገሩት ሌላ ሐዲስ አለ። ሸይጣን የጅሪ ፊ ፊ ጀሚ አው ፊ መጅራ ጀሚ ابن አደም በአደም ልጅ በደም ቱቦ ውስጥ መንቀሳቀስ ይችላል ብለዋል ነብዩ عليه الصلاة ወሰለም አንድ ጊዜ ኢቲካፍ ባደረጉበት ቦታ ሶፊያ ጋር አንድ ላይ ቆመው እያለ በጨለማ ሌሊት ሁለት አንሷራዊ ሰዎች ሲሮጡ ነብዩን በርቀት አዩአቸው ከሴት ጋር ቆመው በጣም ደነገጡና ተመለሱና በሌላ መንገድ አስቀየሩ። ልክ ነብዩን ሴት ጋር ቆመው ሲያቸው በቃ ደነገጡና ተመለሱ ኖ ኖ ኖ ኖ ኖ ኖ አይስልኩም አሏቸው no no no no አሏቸው ሀዚህ ሶፍየቱ ዘውጀት ይቺ ሚስቴ ናት ሶፍያ ናት አሉ። ለምን እንዳይጠራጠሩ ነው። አንተ ያ ረሱላህ ሰውን ያ ረሱላህ ሰው እንጠራጠራለን እንዳሉ ላ እነ ሸይጣን የጅሪ ፊ ፊ መጅራ ደሚ ብኒ አደም በአደም ልጅ በደም ቱቦ ውስጥ የታቀፈ አቅም አለው። ሊቀይራችሁና የሆነ ነገር ውስጥ ሊያስገባችሁ ሊከርታችሁ ይችላል። የሰው ልጅ በማያውቀው ነገር ብዥታ ውስጥ ገብቶ ሲባክን ነው የሚያደርገው። ሰዎችን በመጠራጠር የሆነን በመጠራጠር ምንም በመጠራጠር በሚስቱ የሚያብዳለ፣ በባሏ የሚታብዳለ፣ በጎረቤቱ፣ በጓደኛው ምን በጠርጣሪ ዝም ብሎ ባልተባለ ነገር ሸጣን እንደዚህ ነገር ያደርጋል። በሰው ልጅ ላይ ደግሞ ሶስት ሁለት ክዳን የሌላቸው ክፍቶች አሉ፣ ጆሮና አፍንጫ። አፍን ነብዩ አለይሂ ሰላቱ ወሰለም ሲያዛጋችሁ ሸይጣን እንዳይገባ አፍኑት ወይም ለእንትኑን ማዛጋትን ለማድረግ ሞክሩ ብለዋል። አፍንጫና ይሄ ግን ክዳን የለውም መክደን አንዴ በሁለቱ የመግባት እድል በጣም ሰፊ ነው ነው አፍንጫው ሲገባል ቢባል አይከብድም አለ ሐቂቀት ይሆናል ግልጽ ነው አብካር አዎ ና ወላኪን ምን እንዳለ ታውቃለህ በእንትን ሰዓት ይሄ አላ እንኳ ባይሆን አላ ሐቂቀት ባልሆነው መልኩ ትጠቀማለህ ማለት ነው። ቆሻሻን ለማስወገድ ይጠቅማል። አላ ለሆነ ማለት ነው። አላ ሐቂቀት ለሆነ ይጠቅማል። አለል አጋጣሚ አካሮችን ቀርቶ ከተኛ አንድ ሰው ሸይጣን አይቀርበውም። ስለዚህ ሸይጣን ላያድር ይችላል ውስጡ። ናም ማህፉዝ ይሆናል በዚህ በዚህ ጊዜ ማህፉዝ ነው። ወላኪን በዚህኛው ቀውል ደግሞ ትጠቀማለህ። በየትኛው በየትኞቹ ዑለማዎች ባሉት ራሱ ሸይጣን እንኳ ባይሆን ሸይጣንን የመሰለ የተለያየ ቆሻሻ ውስጥ ላይ መጠራቀም የሚለውን ይጠቅማል ችግር وعنه አሁንም ከአቡ ሁረይራ وعنه ከአቡ ሁረይራ إذا استيقظ أحدكم አንዳችሁ ሲነቃ ምን ነውሚ ከእንቅልፉ ሲነቃ من መናሚህና ሚን ነውሚህ ነው ከእንቅልፍ ማለት ነው ሁለቱም من نومه ከእንቅልፉ ሲነቃ ሰላህ የደሁ እጁን እንዳይጨምር አሉ في الإناء እቃ ውስጥ እጁን እንዳያስገባ ውጭ ላይ መጀመሪያ መታጠብ አለበት። ኢደስተቀበ አሐድኩም አንዳችሁ ሲነቃ ምን ነው ከእንቅልፉ ሲነቃ فلا يغمس እጁን እንዳይጨምር في ال እቃ ውስጥ እጁን እንዳያስገባ ውሃ ውስጥ ሀታ የግሲለሃ ሶስት ጊዜ አጥቡ እንጂ መጀመሪያ ውጭ ላይ ሶስት ጊዜ አጥቡ እንጂ እጁን ውሃ ውስጥ እንዳይጨምር قلتين ይሁንም دون قلتين ይሁንም አያገባንም ማለት ዱነል ቁለተይን ይሁን ራሱ ይነጀሳል ብለናል አይነጀስም መልኩ ካልተቀየረ ሶስቱ ባህሪያቶች ካልተቀየሩ አይበላ አይነጀስም ብለናል። ለመነጀስ ብቻ አይደለም አስጸያፊ ነው። አስጸያፊ አይጨምር ይነጀሳል። ዱነል ቁለተይን የሆነ ውሃ ይነጀሳል። ቢሙጀረድ ሙላቀት ነጃሳ ነጃሳ በመግባቱ ብቻ ይነጀሳል ያሉ ሰዎች ነጃሳ ከሆነ ይነጅሰዋል። ነጃሳ ካልሆነ ደግሞ አለመጨመሩ የተሻለ ነው ብለው ለማንኛውም ውጭ ላይ መጀመሪያ ሶስት ጊዜ መታጠብ አለበት። ገብቷችኋል? ለምን ኢለቱ ምንድነው? ፈኢነሁ ላ የድሪ አያውቅም ይህ ሰው አይነባተት እጁ የት እንዳደረች አያውቅም። እጁ የት እንዳደረች አያውቅም። የት እንደነበረች እጁን አያውቅም። ይሄ ማለት ዑለማዎች ምንድነው علته ምክንያቱ? አይ እጁ የት እንደሆነ ስለማያውቅ ነው። በቃ ሶስት ጊዜ ውጭ ላይ እጁ የት እንደነበረ ስለማያውቅ ምን የት ይሄዳል? ሁለት አይነት አመለካከት አላቸው። የአጋጣሚ ያለ ስንጃ ተኝቶ ሰውነቱን እጁን ሲያሻሽ ብዙ ቦታ ላይ የመድረስ እንትን chance አለው እጁ አንድ ሊሆን ይችላል። ይሄም ራሱ ግምት ነው። እነ ኢብኑ ተይሚያ ደግሞ የመረጡት ሸይጣንን ይነካልና ነው ብለዋል። ሸይጣንን ሲዳብስ ያድራልና ነው። እንደውም መላይኛው ሐዲስ ጋር ተቀራራቢነት ስላለው ነው ሸኹ እዚህ ላይ አስከትለው ያመጡት ብሎ ነው የተናገሩት። ገባችሁ አይደል? ሸይጣንን ሊነካ ይችላል። ናም ሰውነትንም እስቲንጃ ሳያደርግ ተኝቶም ከሆነ አሁንም ሊነካ ይችላል። ነዓም ወይም የለቱን አናውቅም። በቃ ሲነቃ ምን ያድርግ ይታረቅ። አይነ ባተ ሲዱ አያውቅምና ነው። ታስሮ ቢተኛት ያሉ እጁን እንደዛ አስሮ ቢተኛ አሁንም አይነ ባተ ሲዱ አያውቅም። ለምን ሸይጣን ይነካዋል ካል በሸይጣን ይታጠባል። ለምን ያንኛው ምክንያት ሲያጠፉባቸው ነው። እነዛኞቹ ምንድን ነበር ያሉት ፉቃዎቹ? አይ ሰውነቱን ሲዳብስ ስለሚያደር የስንጃ ቦታዎችን ሊነካ ይችላል አሉ። ኢለታችሁ ይሄ ነው? አዎ ይሄ ለመሆኑ ደግሞ ሀዲስ ሌላ ደሊል የለም። እሺ እጅ ቢታሰርና ቢተኛ ጣሏቸው። አይ እንደዛ ከሆነ አይታጠብም ማለት የሚገርመው አይቻልም። አሁንም አይነ ባሰት አያውቅም። ሸይጣን ሊነካ ይችላል። ስለዚህ ዒለቱ ሸይጣንም ሊሆን ይችላል፣ ዒለቱ ሰውነቱንም ሊነካካ ሊሆን ይችላል። እሺ ቀንና ሌሊት ቀንስ ቢተኛ ሌሊት ቢተኛ መታጠብ አለበት ሶስት ጊዜ ቀን ቢተኛ ይህም ጅምሁር አልዑለማ እና ኢማሙ ሻፊዒ መታጠብ አለበት ብለዋል። ሌሎቹ ግን መታጠብ የለበትም ነው ያሉት። ሌሊት ነው ይሄ ነገር የሚሆነው እንጂ የሰው ልጅ ቀን እንደ ሌሊቱ ራሱን ስቶ ላይተኛ ይችላል የሚል ግምት ሰጥተዋል። ወላኪን ኢማሙ ሻፊዒና ጅምሁር አልዑለማ ቀንም ቢተኛ ሌሊትም ቢተኛ ከእንቅልፉ ሲነቃ ምን ያድርግ? ሶስት ጊዜ ይጠብ እጁን። ሐዲሱ ሙተፈቅ አለህ ነው። ወሀዛ ለፍዝ ሙስሊም የሙስሊም አገላለጽ ነው። እየገባችሁ ነው አይደል? وعن لقيط بن صبيرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم የአላህ መላእክተኛ ምን ይላሉ? አስቢግል ውዱአ ውዱእን አሳምረህ አዳርሰህ አድርግ ይላሉ ነብዩ አለይሂ ሰላቱ ወሰላም። አስቢግል ውዱአ አስቢግል ውዱአ ወባሊግ አስቢግ አህሲን የተለያየ አገላለጽ አለ። አሳምረህ ውዱእ አድርግ፣ አዳርስ፣ ባሊግ أستغل الضعاء ودون عدار سادي وخلل بين الأصابع بس أطلت مكاكل يالون فلفل الذي معلم ما فلفل فلفل وبالغ في الاستنشاق بس انشاق انبافنك انواب متمت قبت جزي الآن بكفتك لنا متأتو إلا أن تكون صائما ومن يهون كندهون سيكا ومن يهون كندهون سيكا አخرجه الأربعة አራቱ ዘግበውታል ወሷህ ኢብኑ ኹዘይማ ኢብኑ ኹዘይማ ሐዲስ ወይ ነው ብለዋል ወሊ አቢ ዳውድ ፊ ሪዋያ ለአቡ ዳውድ በሌላ ዘገባ ምን የሚላለ ኢዳ ተወضእተ ፈመድምድ የሚላለ ውዱ ካደረክ መድመዷን ተጠቀም ብለዋል ነብዩ አለይሂ ሰላቱ ወሰለም መጉመጥ ነበር ማለት ነው እሺ መድመዷና እስቲንሻቅ ይወጅባል አይወጅብም ምን ነበር ያለው ዑስማን ሐዲስ ላይ ጁምለተን ዝም ብለው ነው የተናገሩት መጀመሪያ ውሃ አስመጡ፣ ሶስት ጊዜ እጃቸውን አጠቡ፣ መድመባ አደረጉ፣ ሲሳ አደረጉ፣ ፊታቸውን አጠቡ፣ ራሳቸውን አበሱ። ምን እንዳለ እዚህ ውስጥ ምንና ምን አለ? ፈርድና ሱና ዋጅብ ምን ሸርጥ ምን አለ አይደል? መድመባ ዋጅብ ነው ዋጅብ አይደለም? ምን ብዬ ነው ቀራችሁ? መድመባና ሲንሻቅ ዋጅብ ነው ዋጅብ አይደለም? ዋጅብ ነው ዋጅብ ነው። ያሱ ይወጅባል። መጉመጥመጥ ዋጅብ ነው። እስቲንሻቅም ዋጅብ ነው። ከውዱ ጋር ይደመራል። አንድ መቅረት የለበትም። ምክንያት ነግሬያችሁ ነበር። ደሌላችን ምን ምን ነው ዋጅብ ነው ለሚለው ዝም ብሎ ተነስቶ ከፊት አይጀመርም። በቃ ከፊት አይጀመርም። መድሞዷ እስቲንሻቅ የግድ መኖር አለበት። ደሌላችን ምን ነበር ያለው? አንደኛ ነብዩ አለይሂ ሰላቱ ወሰለም ይኸው በዚህ ሐዲስ አይሻ በዘገበችው እንትና በዘገቡት ሐዲስ ማለት ነው ለከት ምን አለ ኢዛ ተወበእተ ውዱ ስታደርግ ፈመድምድ መድመዷን ተጠቀም ብለዋል። ትዕዛዝ ነው። ትዕዛዝ ደግሞ በግዳጅ ነው የሚተረጎመው፣ በዋጅብ በትዕዛዝ በዋጅብ ነው የሚተረጎመው። እዛ ለሚእቲም ሷሪፉን የስሪፉሁ አው ከዋጅብነቱ የሚያስቀረው አይ ችግር የለም የሚል እስካልመጣ ድረስ ፈመድምድ መድመዱ አድርግ ብለዋል። ይወጅባል። አንድ ሌላ ምን ነበር ያልኳቸው? ዋጅብ ለመሆኑ መረጃ ነብዩ አለይሂ ሰላቱ ወሰላም በውዱአቸው ሁሉ አንድ ቀን መድመዷና እስትንሻቅን ስተዋል የሚል የውዱ አደራረግ ባህሪ አልደረሰም። ስተውታ ስለዚህ አሁንም ሁለት ደሌት ይሄንን አመጡ። እነማን መድመዷና እስትንሻቅ ዋጅብ ነው የሚሉ ሰዎች ይሄንን አመጡ መረጃ። ነብዩ ትተውት አያውቁም። አንድ ሁለተኛ በትእዛዛቸው ይዛ ተወበተ ውዱ ስታደርግ ፈመድመድ መድመዱ አድርግ ብለዋል አስረዋል። ይሄን ሁለቱም መረጃ አድርገው የወጅባል ያሉ ሰዎች ይሄን አይወጅብም ያሉት ሰዎች ደግሞ ምንን አመጡ? የቁርአን አያውን ያ አዩሃ الذين آمنوا إذا قمتم إلى الصلاة ወደ ሶላት ስትቆሙ ፈግሲሉ ውጁሃኩም የሚለው ፊታችሁን እጠቡ ነው እንጂ ያለው ፈመድሚዱ ثم اغسلوا وجوهكم አላለም። መድመዱ አድርጉ ከዛ ፊታችሁን እጠቡ አላለም ይላሉ። እሺ ለዚህ መልሳላችሁ ይወጅባል የሚሉ ሰዎች እነዚህ ምን ብለው ነው የመለሱላችሁ? እ ፊት ሁለት አይነት ፊት ሁለት አይነት አስተሳሰብ አለ ወይም ሁለት አይነት ነው ነው አይደለም ውስጣዊና ውጫዊ ራሱ መድመዷና እስቲንሻቅ እዛው ፊት ውስጥ ነው ፈግሲሉ ውጁሃኩም ማለት መድመዷም ማድርጉ እስቲንሻቅም አድርጉ ግልጽ የሆነውን ፊታችሁን እጠቡ ማለት ነው አንድ ላይ እዛው መድመዷ ፊትን ከማጠብ ይመደባል እስቲንሻቅም ፊትን ከማጠብ ይመደባል ይህም ብለዋቸዋል ቀርቷል እንደውም ራሱ ወላሂ ይችን የቁርአን አያ ሐዲሱ ራሱ ይፈስራል ነብዩ አለይሂ ሰላቱ ወሰለም በተግባር ፈስረውታል ከፊት አይደለም የጀመሩት ከመድመዷ ነው። አሃ መድመዷና እስትንሻቅ ራሱ ከፊት ይመደባል ማለትም ቁርአኑን ራሱ በሐዲሱን ፈስረዋል። አንድ ደሊላቸው ይሄ አንድ ደሊላቸው መድመዷና እስትንሻቅ አይወጅብም የሚሉት ፉቃሃዎች ደሊላቸው ይሄ ቁርአን አያና ሌላ እንደ ሐዲስ አላቸው። አስሩ ሚን ሱነኒል ሙርሰሊን የሚል አስሩ ከሙርሰሎች ሱና ይመደባሉ ይላል። ለምሳሌ ጸጉርን የብብትን ጸጉር ማስወገድ ጺምን ማሳደግ፣ ሽዋክ መጠቀም ይቆጥር ይቆጥርና እስቲንሻጥ መጥመዷና እስቲንሻጥ ብሎ ይቆጥራል። ይኸው ሱና ነው አሉ። ይሄም ራሱ መልስ አለው። ይሄም ለሱና አድርገው መረጃ አድርገው አምጥተው ነበር። እንደ عشر من سنن المرسلين እኮ ማለት ባታ እንድታደርጉት የሚበረታታ ባታደርጉት ችግር የሌለው ማለት እኮ አይደለም። እዚህ ቦታ ላይ ምን ሱነኒል ሙርሰሊን ሶላት መስገድ ለምሳሌ ዙሁር መስገድ የረሱሉ ሱና ነው። ሱና ነው ማለት የእነሱ አካሄድ ነው ማለት ነው እንጂ ብታደርጉት ጥሩ የሚበረታታ ባታደርጉት ችግር የሌለው ማለት አይደለም። ይቺ rule የመጣቸው ፉቀሃዎች ናቸው ያመጣዋል። ሐዲሱ ላይ ግን من سنن المرسلين ብለው ነብዩ ሲገልጹ ዋጅብ አይደለም ማለታቸው አይደለም። ስለዚህ የማይሄድላችሁ ነው። ገብታችሁ ስራችን እንዳታጥለፈለፉ ገብታችኋል። እሺ ውዱን አዳም وخلل بين الأصابع በጣቶች መካከል ያለውን ፈልፍል ወባለ ፍልስቲንሻክ በስቲንሻክ ከፍተኛ ሁኔታ ሳበው إلا أن إلا أن تكون صائما ጾመኛ ሆንክ እንደሆነ ሲቀር ጾመኛ ከሆነ ግን ሰውየው ሊያፈጥር ስለሚችል ወደ ውስጥ በጣም መሳብ የለበትም ጾሙን ሊያስፈጥረው ማለት ነው አመሳብ የለበትም አመጾት ሊገባ ችግር የለም አውቆ ባይሆን እስቲንሳቁን ሙባለጋ እንዳታደርግ በጾም ተብሏል አውቆ ካደረገ ያስፈጥረዋል አመልጦት ከገባ ግን አያስፈጥረውም ችግር የለም ውሃው ከደረሰ ደግሞ ተክሊሉ ወይም መፈልፈሉ ዋጅብ ነው ማለት አይደለም። ውሃው የሚደርስ ከሆነ የግድ መፈልፈል አለበት፣ ዋጅብ አይሆንም። አምር ቢሆንም እንኳ ማለት ነው እ እ መጀመሪያ አው የመጀመሪያው ፊትን መግመዷ ከማድረጋችን በፊት እስከ ሰዓት የምናፍርበት ድረስ ወይንም እስከ ቁዓችን ድረስ ነው የሚታጠበው መዳፍ ማለት ነው። የመጀመሪያው እ አረ ነዓም ሱና ሱና ሱና አዎ ዋጅብ ዋጅብ ያልሆነ አዎ ዋጅብ አይደለም ዋጅብ አይደለም ዋጅብ አይደለም መዝመዟ ሳያደርጉ ከፊታቸው ጀምረው ውዱ ያደርጉና ሶላት ይሰግዳሉ። ሶላታቸው ይበላሻል አይ ጃሂል ከሆነ አይበላሽም። ጃሂል ከሆነ አይበላሽም። ገና እንደ የጎደለበት ነገር አለ። ሶላትን አበላሽታል ሳይሆን በጣም በብዙ ነገር ይጠየቃል። ወመል ቂያማ አላህ ይሄ ሰውዬ ወይ ጥሩ ነጋዴ ነው፣ ወይ ጥሩ ተማሪ ነው። ተመልከቱ፣ ዲኑ ላይ ተኝቶበታል። ዱንያውን ግን እየሰራ ነው። ይሄ ጥያቄ ምልክት ውስጥ ያስገባዋል። አሁን ግን ጃሂሎች በሚያጠፉት ጥፋት ሶላት ተበላሽቷል አንለው። ኢብን ራሱ አንተ እዚህ ተራብተው የሚሰግዱ ልጆች አሉ አይደል? አጫጭር ቲሸርት እየለበሱ ሱጁድ ሲያደርጉ ወይም ሩኩ ሲያደርጉ ይገለጣል። ያ ሰው ሶላት ተበላሽቷል አንለውም ለመጀመሪያ ጊዜ። ለሁለተኛው ጊዜ ግን ከነገርከው በኋላ ካደረገው ሶላቱ ይበላሻል። ከተማረ በኋላ ካደረገው ሶላቱ ይበላሻል። ከመማሩ በፊት ያደረገው ሶላቱ አይበላሽም። ግን ዝም ብሎ ቀጥሎ በጅህልናው ኑሮበት ከሆነ ለምን ተኛህበት ዲንህ ላይ የውመል ቂያማ ሰይስአሉ አማመ ረቢ የማይቀር ጉዳይ ነው። ቆሻሻ ነው ምን? አዎ በትመታ መደረግ አለበት። አስር ኢንሻአላህ አላህ ይጠብቀን ማለት ነው። ምን ባክቴሪያ ምናምን ግልጽ ነው አይደል? وعن عثمان رضي الله تعالى عنه أن النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ካን ነበሩ። ይኸልሉ ሊህየተሁ ጢማቸውን ይፈለፍሉ ነበር። ሲል ወዱ በውዱ ጊዜ ጢማቸውን ይፈለፍሉት ነበር። ጣታቸውን እያስገቡ እንደዚህ ያጋሩት ነበር ማለት ነው። ይሄ ሁለት አይነት አለ ዑለማው ይዘን መፈልፈሉ ዋጅብ የሆነ መፈልፈሉ ሱና የሆነ ውስጥ ገብቶ ማለት ነው። ጣት እያስገቡ በውሃ ኢዛ ካነ ገይረ ከቲፊን ደንዳና ወይንም በዛ ያለ ጢም ካልሆነ መፈልፈል ዋጅብ ነው። ይወጅባል፣ መዳረስ አለበት። ሞላ ያለ ከሆነ ግን መፈልፈሉ አይወጅብም። ከላይ ያለውን ዝንብ ለማጠብ ነው። ከፊፍና ገይረል ከፊፍ በምን ይታወቃል? ሰከንድ ፐርሰን ፊት ለፊት የምታወራው ሰው ውስጥ ሰውነትን የሚያየው ከሆነ ገይረ ከፊፍ ነው። ውስጥ ያለው ሰውነትህ የማይታየው ከሆነ ፊት ለፊት ያለው ሰው ከፊፍ ነው ማለት ነው። የማይታየው ከሆነ ገባችሁ? ጢምን ፈልፍሉ ነብዩ አለይሂ ሰላቱ ወሰለም ካነ ይኸልሉ ይፈለፍሉ ነበር ሊሕየተሁ ጢማቸውን ይፈለፍሉ ነበር ቢልውዱኢ በውዱ ጊዜ ሲታጠቡ እንደዚህ እንደዚህ እያደረጉ ያስገቡ ነበር ጣታቸውን በዚህ መፈልፈል ማለት እኮ በፀጉሩ ድርስ ፀጉሩ ስር ውሃው እንዲደርስ ማድረግ ማለት ነው መፈልፈል ማለት ፀጉርን ወይንም የጢምን ፀጉር መፈልፈል ዋጅብ ነው ወይ አው ዋጅብ ነው። ጸጉሩ ምን ከሆነ አነስተኛ ከሆነ ይወጅባል። ጸጉሩ ደንዳናና ሰፊ ብዙ ከሆነ ግን አይወጅብበት ማስቸገር ነው፣ ችግር መፍጠር ነው። አለመሸቀቱ ተጅልቡ ሰይፊ አልገባችሁም እንዳልኳችሁ ምን ያላችሁ እ አቋለ ዑለማ ይሄን ይገባል። ጢማቸውን ይፈለፍሉ ነበር፣ ጢማችንን ፈለፍላለን። ግን ዋጅብ ነው ዋጅብ አይደለም እንደ ዑለማ መሸቃ ብዙ ቦታ ላይ አንድ ኡሱል አላቸው ዑለማዎች። አስቸጋሪ የሆነ ነገር አንዳንድ ጊዜ መገራራት ይመጣል። አሁን በጣም ጸጉሩ ከፊፍ ከሆነ ሰውየው ሁልጊዜ እያስገባህ እንትን በል ማለት ችግር መፍጠር ነው። ስለዚህ ከላይ ከፊቱ የሚመደበው ይሄ ነው። ዝም ብሎ ማጥባት ችግር የለም ዑለማዎች ናቸው። ولكن النبي عليه الصلاة والسلام كان يخلل لحيته في الوضوء فوضو قزيز أقراته وإنسماتون يخلصلون بك خلصة قال لا مالك ستابك أخرجه الترمذي ترمذي زق بوطال وصاح ابن ابن أخو زيمان مهن حديث فرحنه بلوه وعن عبد الله بن زيد رضي الله تعالى عنه عبد الله بن زيد رضي الله تعالى عنه أن النبي صلى الله عليه وسلم يا الله ملاك أوتي عمد ቢሱሉሰይ ሙድን የአንድ ሙድ ሁለት ሶስተኛ ያንድ ሙድ ሁለት ሶስተኛውን አመጡላቸው። ፈጃአለ የድሉኩ ዚራአይህ ፈጃአለ ተያያዙት ወይም ያደርጉ ጀመረ። የድሉኩ ዚራአይህ ክንዳቸውን ይፈገፍጉ ጀመር። በዛ ውሃ በጣም ትንሽ ስለሆነች ነው። wow! ثلثي مد አንድ ሙድ ነው። የአንድ ሙድ ሁለት ሶስተኛ ነው የመጣላቸው። አንድ ሙድ ማለት 625 ግራም ነው። ይሄ ማለት 0.625 ሊትር ማለት ነው። የዚህን ሁለት ሶስተኛ ብትቀንሰው በሁለት ሶስት ለሶስት አካፍል በሁለት አባዝ አካፍል ስንት ይመጣል? የሆነ 0.4 ምናምን ነው አይደል የሚመጣው? 0.4 የሆነ ነጥብ ይመጣል። ያ ሊትር ማለት ነው። ያ ማለት ደግሞ ኮካኮላ ስንት ናት? 300 እ 300 ሚሊ ሊትር ናት አይደል? ከኮካኮላ ትንሽ ማለት ነው። አንድ ኮካኮላና የተወሰነች ሌላ 0.1 ሊትር ማለት ነው የሚጨምረው በጣም ትንሽ ነው። በዛች ውዱ ሲያደርጉ ነብዩ አለይሂ ሰላቱ ወሰለም በቃ ለማንኛውም ንገራችሁ አካፍላችሁ ደረሱበት። አንድ ሙድ ይበሉ አንድ ሙድ 625 ግራም አንድ ግራም ማለት ደግሞ አንድ ሚሊ ሊትር ማለት ነው። በውሃ ደሚክሲ ነው እኮ ነው። አንድ ሺህ ግራም per meter cube ስንት ሊትር ነው እ ስንት ሊትር ነው? እንጂ ለራ አይደላችሁ አንድ ኪሎ ሜትር per meter cube ስንት ሊትር ነው? ሁለት ዘጠኝ ሺህ ያምን ምን አንድ አንድ ሺህ ሊትር ነው አይደል? አንድ meter cube ስንት ስንት ስንት ሊትር ነው? አንድ ሺህ ማለት ነው አይደል? አንድ ኪሎ ግራም per meter cube ማለት አንድ ሺህ አንድ ሺህ ሊትር ማለት ነው። አንድ አንድ ኪሎ ግራም ማለት አንድ ሊትር ማለት ነው። በቃ ሶስት የተክፊቱን አንድ ሺህ ኪሎ ግራም ማለት አንድ ሺህ ሊትር ማለት ነው። የተክፊቱን አጥፍተት ያ ማለት ግራሙን በሚሊ ሊትር መቀየር ማለት ነው። 625 ግራም ነው ማለት እኩል ነው ስንት ስንት ሚሊ ሊትር ማለት ነው? 625 ሚሊ ሊትር ማለት ነው። ይሄን ደግሞ በሺህ በስንት ማካፈል ነው? ካፍሉት ነው ለምን እንትን አነስተኛ ውሃ ነብዩ አለይሂ ሰላቱ ወሰላም ያደረጉባት አነስተኛ ውሃ ይችላል። የአንድ ሙድ ሁለት ሶስተኛ በዚህ ነው ውዱ አደረጉ። አነስተኛ minimum ይችላል። minimum maximum ደግሞ አንድ ሙድ ነው 605 ግራም ወይንም ሌትሩን ሙሉ ማለት እንትን ሚሊ ሌትሩን ሚሊ ሊትር ነው የምትለው 625 ሚሊ ሊትር ወይንም ደግሞ ግራም أوتي بثلث مد فجعل يدلك ذراعيه أخرجه أحمد وصحاب ابن خزيمة قلت أنا አንድ ሙድ ማለት እኝ ማለት ነው በነብዩ ስም አንድ ቁና ስንት ሙድ ነው ፈአል ዓረብ አራት ሙድ ነው አይደል አራት ሙድ 2500 ግራም ማለት ነው ሁለት ኪሎ ግራም ወይ ወደ ውሃ ከቀየራችሁት ሁለት ነጥብ አምስት ሊትር አንድ ቁና ማለት ፈጃ አለ ፈጃአለ የድልቁ ዲራአይሂ ክንዳቸውን ይፈገፍጉ ነበር ነብዩ عليه الصلاة والسلام። የአንድ ሙድ ሁለት ሶስተኛ ውሃ ተመጣላቸው። أتي بثلثي مد በአንድ ሙድ ሁለት ሶስተኛ ውሃ አመጡላቸውና ፈጃአለ ነብዩ عليه الصلاة والسلام አደረገ የድልቁ ይፈገፍጉ ጀመር ዲራአይሂ ክንዳቸውን ለምን ውሃው በጣም ብዙ ስላልሆነ እንደዚህ እያደረጉ ነው የሚያዳርሱት እየፈገፈጉ ማለት ነው። ቧንቧ ላይ እኛ ስናደርግ በጣም ብዛት ውሃ ስላለ ዝም ብለህ ታፈሰዋለህ ትከተለዋለህ እንጂ መፈግፈግ ምናምን ነገር አይወዝብህም፣ ችግር የለም። ወላኪን ውሃው ትንሽ ከሆነች ለማዳረስ ስትል አፍህ የምትመራው ውሃው እየወሰድኩ አሁን እያሽከረከርኩ ዱት አደርጋለሁ መሰብ በገዛ ጊዜ ሊወድ ይችላል ውሃው አነስተኛ ከሆነ ማለት ነው ለማዳረስ ግልጽ ነው አንድ ሙድ ስንት ግራም እ ወአንሁ አነሁ ረአ ነቢ ሰለላሁ ዐለይሂ ወሰለም ወአንሁ አሁንም ከአብደላህ ብን ዘይድ ነው አነሁ ረአ ነቢይ ሰለላሁ ዐለይሂ ወሰለም ረአ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩን አያቸው የእኹዱ ሲይዙን ላያቸው ሲጠቀሙ አየኋቸው አለ ሊኡዙነይህ ለሁለት ጆሮዎቻቸው ማአን ውሃ ሲይዙ አይቻቸዋለሁ አለ አይቻቸዋለሁ ነቢዩን የእኹዙ ሲይዙ ሲጠቀሙ ሊኡዙነይህ ለሁለት ጆሮዎቻቸው ማአን ውሃ ኺላፈ ውጭ አልማ አለዚ ከዛ ውሃ ውጭ አኸዘው ሊረእሲ ለራሳቸው ለማበስ ከያዙት ውሃ ውጭ ሌላ አዲስ ለጆሮአቸው ሲይዙ አይቻለሁ አለ። ኺላፍ ሌላ ማለት ነው። አልማ አለዚ ከዛኛው ውሃ ሌላ አኸዘሁ ሊረእሲ ራሳቸውን ለማበስ ከያዙት ውሃ ውጭ ሌላ ውሃ ለጆሮአቸው ሲይዙ አይቻለሁኝ አለ። ቅድም ምን ነበር ያለው? አዲስ ውሃ የሚል የለም ነበር አይደል ያልኳችሁ? هذا الحديث ضعيف በጣም ዋሂ ነው የሚያለው በጣም ضعيف ያደርጋል አኽረጀሁ ልበይሐቂ በይሐቂ ይዘግቦታል። ወቃለ ኢስናዱሁ ሰሒህ ሰነዱ ሰሒህ ነው። ወላኪን ወላኪን አልሐዲስ ضعيف ሐዲሱ ግን ضعيف እያንዱ መንገድ ይላሉ እያንዳንዱ ሶህፈተል አህወዴ ላይ ሙባረክ ፉሪል እኔ ለጆሮአቸው አዲስ ውሃ ያዙ የሚለው ሐዲስ ብዙ ሐዲሶች አሉ ብዙ ሐዲሶች ወላኪን ሁሉም ضعف አለበት መጠንከር እንኳ ደረጃ አይደርሱም። ስለዚህ ዋናው ራሱ ቀጥሎ የሚመጣው ሐዲስ يدل على هذا وقال هذا صحيح سند صحيح ነው ምናልባት ሐዲሱ ግን ضعيف ነው وصححه الترمذي ايضا ترمذي حديث صحيح ነው ብለውታል ولكن ايضا አሁንም ضعيف ነው ደካማ ነው ሐዲሱ وهو عند مسلم مسلم ዘንድ من هذا الوجه በዚህ አቅጣጫ በዚህ ዙሪያ ላይ ሙስሊም ዘንድ የሰፈራለ ምን የሚል ይህን በተመለከተ ለጆሮ አዲስ ውሃ መያዝን በተመለከተ ወይም አለመያዝን በተመለከተ ሙስሊም ዘንድ አለ እዩት ወሆ ይህ አገላለጽ እንደ ሙሚን ዘንድ ምን ሀዘል ወጅ በዚህ አይነት እንዲህ መጥቷል። ቢለፍ በሚለው ቃል ነው የመጣው። ወመሰሐ ነብዩ አበሱ ቢራእሲ ራሳቸውን አበሱ ይላል። በውሃ አበሱ። በምን አይነት ውሃ? ገይረ ፈድል የደይህ እጃቸው ላይ ከተረፈው ውጭ አለ አዲስ ውሃ ይዘው ራሳቸውን አበሱ ነው የሚለው። ወሆል መሕፉዙ ከዑለማዎች የተገኘውም መሕፉዙም ተሰምዶ ከተለያዩ ሊቃውንቶች ወደ ሊቃውንቶች ይህ ነው። ያንኛው ሰውዬ ገልብጦ ነው ያመጣው። ተመልከቱ። ለራስ ከያዙት ውሃዎች ለጆሯቸው አዲስ ውሃ ተጠቅመዋል አለ። እዚህ ላይ የቀያየረው ነገር አለ። እንደዛ አይደለም። እጃቸውን ታጠቡና ይሄን እጃቸውን አጠቡ፣ ቀጠሉ፣ ሌላ ውሃ መጡ፣ ይሄንን አጠቡ። ግራቻቸውን ታጠቡ በኋላ መጨረሻ ላይ አዲስ ውሃ ለራስን የተጠቀሙት አዲስ ውሃ ለራሳቸው ያዙ ነው እንጂ የሚባለው ለራሳቸው ከያዙት ውሃዎች ለጆሮአቸው ያዙ። ወደፊት ነው የወሰዱት። ገብቷችኋል ያልኳችኋል? መባል ያለበት እንዴት ነው? ራሳቸውን ለማበስ የተጠቀሙበት ውሃ እጃቸውን ሲታጠቡ ከነበረውን ጥብጣቢ ሳይሆን አዲስ ውሃ ነው ለራሳቸው ማበስ የተጠቀሙት። ይሄ ነው ትክክለኛው ሐዲሱ መህፉዝ። ሰውየው ግን ያለው ኋለኛው በይሐቂ ዘገቡት ላይ የተባለው ያለው ሐዲስ ግን የሚለው ምንድነው? ራሳቸውን ለማበስ ከተጠቀሙበት ውሃዎች አዲስ ለጆሮአቸው ይዘዋል ብሎ ነው የተጠቀመው። ሀዳ ضعيف ይሄ ضعيف ነው። አልገባችሁ መሰለኝ አልኳት። ስለዚህ ጆሮአችንን ለማበት አዲሱ መጠቀም አንችልም ማለት ነው? አይደለም አይደለም። ሱናውን ግን አዲሱ ሀሳብ ሳትጠቀም ራስህን አብሰ እግር መንገድን በዛው ጆሮህን በማበት ሱናውን ታገኛለህ። በቃ አዲሷ ብትጠቀም ማሻአላ ምንም ችግር የለም፣ የሚከለክልህም የለም። ግን ሱናውን በዛ ታገኘዋለህ ማለት ነው። ሐዲሱን በእስ ማድረጋችን አይደረግ ማለት አይደለም። አዲሷ ለጆሮ አትጠቀም ማለት አይደለም። ሐዲሱ መህፉዙ ገብቷችኋል አይደል? ተቃይሮባቸው አልገባቸው። ሚፍታህ አብዱል ገፋር እስኪ ንገሩ። ሚፍታህ አብዱል ገፋር የበይሐቅይ ሐዲስ ምንድን ነው የሚለው? ለፀጉር ከተጠቀሙት ውሃዎች ሌላ ተጨማሪ አዲስ ውሃ ለጆሯቸው ነብዩን ሲጠቀሙ አይቻለሁኝ አለ እ ሰነዱ ሶሒህ ሆኖ ይኸው ልንገራችሁ ምን አለ መሰላችሁ እዚህ ላይ ሰነዱ ሶሒህ ከሆነ አንድ ሐዲስ ሶሒህ መሆን አለበት አይደል ማዕነው ማዕነው ሶሒህ ነው መሆን ያለበት ወላኪን አንድ ነገር አለ ሁለት ሶሒህ ሐዲሶች ከመጡ ሶሒህ ሆኖ ሌላ ከሱ የተሻለ አውሰቅ የሆነ በጣም ሰው የሆነ ሐዲስ ጋር ከተላተመ ሙቀዲሙ الحديث الأصح على صحيح በጣም አሰህ ሆኖ የሙስሊሙ የተናገረው አዲስ ውሃ ያዙ የሚባለው እጃቸውን ታጥበው ከተረፈው ሳይሆን ለራሳቸው ማበስ አዲሷ ተጠቀሙ ነው የሚለው። የበይሀቅይ ደግሞ ራሳቸውን ለማበስ ከተጠቀሙት ዋው ለጆሮአቸው አድሱ ውሃ ያዙ ነው የሚለው። የማንኛው ሐዲስ ነው? ጠንካራው አልም ወይንም ጠንካራው ኪታብ ማንኛው ነው? ከበይሀቅይና ከሙስሊም ሙስሊም ነው። የሙስሊም አድሱ ውሃ ያዙ ማለት ለእጃቸው ከተጠቀሙት ራሳቸውን ለማበስ አዲስ ተጠቀሙ ነው ያለው። ይሄ ነው ሶሒሁ የሙስሊም ዘገባ ስለሆነ ያንኛው ደግሞ ራሳቸውን ለማበስ ከተጠቀሙበት ውሃዎች ለጆሮአቸው አዲስ ውሃ ያዙ ነው የሚለው። አንድ ሴት ዘሎ ማለት ነው። የትኛውን ነው የምናስቀድመው? የሙስሊም ነው የሚቀደመው። ሁለት ሐዲሶች ሁለቱም صحيح ከሆኑ ሁለቱም صحيح ከሆኑባቸው ሁለቱም ሶሒህ ከሆኑ ምንድነው የምናደርገው? ጀምዕ ነው የምናደርገው። መጀመሪያ ማስማማ ጀምዕ ጀምዕ የማይቻል ከሆነ ደግሞ ምንድነው የምናደርገው? ነስኸ ነው የምናደርገው። ነስኽ ያንኛው በሁለተኛው ዓመተ ሂጅራ ይሄንኛው በሶስተኛው ዓመተ ሂጅራ ከሆነ የሁለተኛውን ዓመተ ሂጅራ እንጥልና የሶስተኛውን ዓመተ ሂጅራ እንይዛለን ይሆናል። አሁንም ጊዜው ካልታወቀ ጊዜው ካልታወቀ ምንድነው የምናደርገው? ራጅሑን ነው የምንይዘው በጣም አሶሂ ሆኖ። ስለዚህ የሙስሊም ይቀደማል አለን በይሐቂ ማለት ነው። አልገባችሁም መሰለኝ ገባችሁ وهو عند مسلم من هذا الوجه بلفظ በዛ አቅጣጫ ላይ ሙስሊም ዘንድ የተረጋገጠ ምንድነው? ወመሰሐ ቢራእሲ ነብዩ አለይሂ ሰላቱ ወሰላም ራሳቸውን አበሱ፣ ቢማኢን በውሃ ራሳቸውን አበሱ፣ ገይረ ፈድል የደይህ እጃቸውን ሲታጠቡ ከተረፈው ውጭ ሌላ አዲስ ውሃ ነው ለራሳቸውን ለማበስ የተጠቀሙት። ወሁል መህፉዝ የተገኘው የተሸመደደው የተወሰደው ይህ ነው እንጂ የበይሐቅይ አይደለም እያለ ነው። هذا هو المحفوظ ابن حجر الاسقلاني ይህንን ነው በጣም ይቀደማል ከዛ ነው ግልጽ ነው ገብቷችኋል አንድ step ዘሎ ነው ያመጣው። እጅ ከእጅ ወደ ሙስሊም ላይ ያለው እጅ ከማጠብ ቀጥሎ ራስ ነው አይደል የሚለው እዚህ መካከል ያለውን process ነው የሙስሊም የተናገረው። ያንኛው ደግሞ ራስ በማበትና ጆሮ በማበት መካከል ላይ ያመጣው አንድ step ዘሎ ማለት ነው። ስለዚህ አገላለጹ ትክክል አይደለም። አዲስ ውሃ ያዙ የምንለው እጃቸውን ታጥበው ራሳቸውን ለማበት ሲዘጋጁ አዲስ ውሃ ለራሳቸው አዘጋጁ ነው የሚባለው። ይሄ ነው መሕፉዝ። በይሐቅይ ላይ ያለው ሐዲስ ግን የሚለው ምንድነው? ራሳቸውን ካበሱ በኋላ ለጆሮአቸው ለራሳቸው ከያዙት ውሃዎች ለጆሮአቸው አዲስ ውሃ ተጠቀሙ ነው የሚለው በባይ وعن ابي هريره رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول ነብዩን አለይሂ ሰላቱ ወሰላም ሲሉ ሰምቻለሁኝ አለ አቡ ሁረይራ ነብዩን ሲሉ ሰምቻቸዋለሁ ምን አሉ ነብዩ አለይሂ ሰላቱ ወሰላም እነ ኡመቲ የኔ ኡማ አሉ ነብዩ አለይሂ ሰላቱ ወሰላም እነ ኡመቲ የኔ ኡማዎች አሉ የእቱነ ይመጣሉ የውመል ቂያማ የቂያማ ቀን ይመጣሉ ጉረን ፊታቸው እያበራ ቦቃ ነው ቦራ ነው ቦቃ ሆኖ ፊታቸው ቦቃ ሆኖ ሙሐጀሊን እግራቸው አሻላማ ሆኖ ይመጣሉ፣ እግራቸውም እያበራሉ። ከምን የተነሳ من أثر الوضوء የውዱኡ ውጤት فمن استطاع ከእናንተ የቻለ ሰው አሉ አቡ ሁረይራ ናቸው፣ ነብዩ አይደለም። ይሄ ሐዲስ ሐዲስን مدرج ይሉታል። مصطلح الحديث ላይ ራሱ በጣም ሰሂህነቱ مدرج መሆኑ ነው። የአቡ ሁረይራ ተጨማሪ ምክር እንጂ የነብዩ አይደለም። እዚህ ግን direct speech ኡን comma ውስጥ ሲያመጣው የነብዩ قول አድርጎ ነው ያመጣው አይደል? እዚህ ላይ ያው ጥንቃቄ መውሰድ አለባችሁ። فمن استطاع የቻለ منكم ከእናንተ አቅሙ ያለው አሉ አቡ ሁሬራ አዩጢለ ጉረተሁ ቦቃዬ ይስፋልኝ አለ ፈለፈዓል ያድርገው ይጠቀም አለ። ቦቃው ብርሃኑ እንዲሰፋለት የፈለገ በጆሮም ጆሮውን ጭምር ይጠብ፣ ከዚህም ገባ ይበል፣ ከአገጩም ደግሞ እስከ አንገቱ ድረስ ይህንን ዙሪያውን ይጠበው ማለት ነው። ዋጅቡ የፊት ቁመቱ ከራስ ከፀጉር መባቂያ እስከ አገጭ ጫፍ ድረስ ነው የፊት ቁመት የፊት አርዱ አግድመቱ ደግሞ ከጆሮ እስከ ጆሮ ድረስ ነው። ዋጅቡ ይስናል። ዋጅቡ ማለት ነው። ግን ጉራ ነው ያበራ ይሄ ጉራው ቦቃው እንዲሰፋለት የፈለገ ሰው ያድርገው የቻለ ብለዋል። ያ ማለት ምን ማለት ነው? ከዋጅቡ ጨመር አድርጎ ይቀበል ማለት ነው። ለማንኛውም ኡመት ማለት አንድ ቋንቋ አንድ አይነት ካልቸር፣ አንድ አካባቢ ወይ የሆነ አስተዳደር፣ አንድ ፖለቲካ፣ አንድ ሀገር ያለው ኡማ ይባላል። አንድ ዲን ያለው ኡማ ይባላል። እዚህ ቦታ ላይ አንድ ዲን ያለው ማለት ነው። ነሷራና ይሁዲ አይደለም። እነ ኡመቲ የኔ ኡማ ይላሉ ነብዩ አለይሂ ሰላቱ ወሰለም። ከዚሁ ራሱ የምንጠቀመው ነገር አለ። የኔ ኡማ ካሉ የሌላው ኡማ ውዱ የላቸውም ማለት ነው። ሌሎች ኡማዎች ውዱ የላቸውም ማለት ነው። ሌሎች ኡማዎች የኛ አይነት ውዱ የላቸውም። ሰሂህም ማድርጋ መጥቶ ይሄን ነው። ሀፍስ ነብዩ አለይሂ ሰላቱ ወሰለም እነ ኡመቲ ይላሉ የኔ ኡመቶች يأتون ይመጣሉ يوم القيامة የቂያማ ቀን غرا ቦቃ ሆነው محجلين አሻላማ ሆነው እግራቸው እያበራ ምን አከሪሉቱ ፈመን ኢስተጣዐ ሚንኩም አዩጢለ ጉረተሁ ፈሊፍዐል ፊቱ ያበራል እና እዚህ ላይ እቺ ሐዲሰም مدرج ነው ብያችኋለሁ። ከየት ጀምሮ ያለ مدرج ማለት ተደራቢ ተጨማሪ ተጨማሪ ሐዲስ ማለት ነው። فمن استطاع منكم أن يطيل فمن استطاع የቻለ ውሃ ኑሮት የቻለ ሰው ሚንኩም አዩጢለ ጉረተሁ ወተዕጂለሁ ብላችሁ መጨመር ነው። ቦቃውን ሊሰፋለት የፈለገና አሻራውን ሊሰፋለት የፈለገ ፈሌፈአል ያድርጋሉ ረዘም ያድርገው እግሩንም እስከ እስከ ሳቁ ድረስ ይጠበው፣ ይህንንም ደግሞ እስከዚህ ድረስ ይጠበው እያሉ ይህም ብርሃኑን ድረስ ዋጅቡ እስከዚህ ነው አይደል? ዋጅቡ እስከ ምናችን ድረስ ነው። ክርነን ይሄንን ክንድን ጭምር ነው ጠቡ ያሉት ነብዩ አለይሂ ሰላቱ ወሰላም። እግር ደግሞ ቁርጭምጭሚትን ጭምር ነው ጠቡ ያሉት። ግን አቡ አቡ ሁረይራ የመከሩን ተጨማሪ ምንድነው? ማን ስተጣዐ አሚንኩም ከናንተ የቻለ ይጥለ ጉረተሁ ወተሕጂለሁ አለ በውስጥ አዋቂነት ቦቃው እንዲሰፋለትና አሻራው እንዲሰፋለት የፈለገ ሰው ፈለሰዓል ያድርግ ብለዋል። ጨመር አድርጎ ይጠም ማለት ነው። ይችን ምክር ግን ብዙ ዑለማዎች አንቀበልም ያሉ ለምን ኢብኑ ተይሚያ፣ እነ ኢብኑ ልቀይም፣ እነ መሐመድ ኢብኑ ኢብራሂም አሉ ሼክ እነ ኢብኑ ባዝ ይህንን ተጨማሪ ነው። ነብዩ عليه الصلاة والسلام እስከዚህ ድረስ ነው ያሉት። በቃ እስከዚህ ድረስ ነው የምናደርገው። ለምን ከዛ በላይ إسراف ሊሆንብን ይችላል። تعبد ነው። አቡ ሁረይራ ምክራቸውን جزاه الله خيرا ولكن የነብዩ عليه الصلاة والسلام እና ቁርአኑ ቁልጭ አድርጎ ያስቀመጠው ነገር አለ። إلى المرفقين إلى المرفقين ነው የተባለው። ቁርአኑን ኢለል መራፊቅ ነው የሚለው። ከዛ በላይ ያለውን እንተዋለን ችግር የለም። ፈመን ተጣ ያለው ሙድረጅ ስለሆነ የነብዩ ተጨማሪ ስላልሆነ ይላሉ። ላኪን እሳቸውንም ብንል ማሻአላህ ሰሐቢ ሰሐቢ ሙቀደም አለ ኢብኑ ጋር አይደል እሺ እንደና ገብታችኋል እዚህ ላይ ምን እንዳለ ታውቃላችሁ አስቡት ውዱ ያደረገ ይሰግዳል ማለት ነው ውዱ የሌለው ሰው የውመል የለውም። ያ ኡመቴ ነው ብለው ነብዩ ይመስሉታል። እናንተ የኔ ኡመት ነህ፣ ያ ያ የኔ ኡመት ነው። ምን ያደረገ ውዱ ያለው ሰው ማለት ነው። ውዱ የሌለው የማይሰግድ አንድ ቀን ለጌታው ያልዞረ ውዱ ያላደረገ ሰው ፈመየኩም እንዴት ሊሆን እንደሆነ አላህ አላህ ይቀበለን እንጂ በጣም ትልቅ ነገር ነው። የውዱ ፈዲላ ነው ራሱ ከዚህ ጀምሮ ያለውን ፈመን ይስተጣ ሚንኩም አይጥ ለጉረተው ፈሊፈዓል ያለውን ምንድን ነው ብያችኋለሁ። ምን ሀዲስ ነን አልኩት። ሙድረጅ ነው። ሙድረጅ ማለት ምን ማለት ነው? የነብዩ ቃል አይደለም ተጨማሪ ነው። ፈመን ይስተጣ አካሉ ጀምሮ ያለው የነብዩ ንግግር የሚያልቀው ጉረ ሙሐጀልን ምን አሰሪ ልዱ እስካለው ድረስ ነው። ሶሒህ ይሄ ነው ማለት ነው። ሐዲሱ ሙተፈቅ ዐለይሂ ወለፍዙ ለሙስሊም ለፍዙ የሙስሊም ነው አገላለጽ ጥያቄ የለም። وعن عائشة رضي الله تعالى عنها كعائشة رضي الله تعالى عنها كعائشة رضي الله تعالى عنها قالت ትላለች كانت كان رسول الله صلى الله عليه وسلم ነብዩ ነበሩ يعجبه التيمم ተየሙን ቀኝ ቀኝ ደስ ይላቸው ነበር ዩዕጅብሁ ያስደስታቸው ነበር ይማርካቸው ነበር ይወዱ ነበር ነብዩ አለይሂ ሰላቱ ወሰላም አተየሙን ቀኝ ቀኙን ማድረግ ቀኝ ቀኝን መጠቀም በምን ፊተነዑልህ ጫማ ሲለብሱ ወተረጁልህ ጸጉራቸውን ሲያበጥሩ ወጥሁሪህ ሲጽዳዱ ቀይ ቀኛቸውን ያስቀድሙ ነበር ነብዩ አለይሂ ሰላቱ ወሰላም። ዋጅብ ነው ወይስ ዋጅብ አይደለም? ዋጅብ አይደለም የሚለው ነው ዑለማዎች የተጠቀሙት። ዋጅብ አይደለም። ለምሳሌ ሰውየው ውዱ በሚያደርግበት ሰዓት ከቀኝ እጁ ግራ እጁን ቀድሞ ቢያጥም ችግር የለም አይበላሽበት ምናምን ችግር የለም። ቀኝ ማስቀደም ግን በጣም አውላው ነው። ግን ውዱ ይበላሻል አይበላሽ የሚለው ነገር ውስጥ አንገባም። ችግር የለውም። ተየሙን ቀይ ቀኝ መጀመር ቀይ ቀኝ ማስቀደም ነብዩ አስደስታቸው ነበር። ስለዚህ ቀኝ እጅ ከዛ ግራ እጅ ነው የምናስበው። ቀኝ እግር ከዛ ግራ እግር ተባባ ዩዕጅቡሁ ተየሙኑ ፊተናዑሊ ወተረጁሊስ ሲያበጥሩም ወጡሁሪ በመጽዳዳታቸውም ጊዜ አጭሩ ምንድነው የምትሉት? ማንኛውም በረካ ባለው ነገር ሁሉ ቀይቀኛቸውን ያስቀድማሉ። መስጊድ ሲገቡ፣ ቤትም ሲገቡ፣ ስጦታ ሲሰጡ፣ ሰደቃ ሲሰድቁ፣ የሆነ ነገር ሲያደርጉ ቀኝ ቀኛቸው ነው። በቀኝ በቀኝ በኩል ነው የሚያደርጉት። ግራ ደግሞ መጥፎ ቆሻሻ ነገር ነው። መናፈስ፣ ማዳረቅ፣ የሆነ ነገር ማድረግ በግራ ነው። ምክንያቱም ይሄን አንመገብበትም። ይሄ አቅለን ወሸርዓን ወጢበን በህክምና በአቅልም በሸሪዓም ግራ ለቆሻሻ ነው። ቀኝ ደግሞ ንጹህ ለሆነ ነገር ነው የምንጠቀመው ማለት ነው። ሲዋክ ሲዋክም ነው ይበረታል። ሰድህ ምን ግራኝ እ አይቶ ወፊ ሸእኒህ ኩልህ በማንኛውም ተግባራቸው ነው የሚለው ሲተነዑል ዑሊ ጫማም ሲለብሱ ቀይ ቀኝ ደስ ይላቸዋል። ወተረጁል ሲያበጥሩም፣ ወጡሁሪ ሲጽዳዱም ሲለብሱም፣ ወፊ ሸእኒህ ኩልህ አረ በማንኛውም ጉዳያቸው በማንኛውም ሲባል ሽንት ቤት ሲገቡ የሚለው እንዳትጨምር ወይም ደግሞ ቆሻሻ ሲያስወግዱ የሚለውን እንዳትጨምር ፊሸእኒህ ኩል ማለት አይ ማፊህል በረካ ጥሩና መልካም በሆነ ነገር ፊሸእኒህ ኩል የሚባለው እንጂ ሽንት ቤት ሲገቡ በግራ ነው የሚገቡት አይደል መጥፎ ነገር ሲያነሱም በግራ እጃቸው ነው የሚያነሱት ፊሸእኒህ ኩል ስለዚህ ውዱባ እዚህ ቦታ ላይ ያመጡ ለምንድን ነው ይሄንን ሐዲስ ፊ ጡህሪ የሚለው አለ። ቀኝ ቀኛቸውን ያስቀድሙ ነበር ነብዩ አለይሂ ሰላቱ ወሰላም። ቀኝ ቀኛችንን ማስቀደም አለብን ማለት ነው። ሐዲሱ ሙተፈቅ ዐለይሂ ነው፣ ግን ውዱ አይበላሽም ብለዋል ያው ዑለማ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم اذا توضأتم አሉ ነብዩ አለይሂ ሰላቱ ወሰላም ውዱ ስታደርጉ አሉ ተብደኡ ጀምሩ ቢመያሚኒኩም በቀኝ በቀኛችሁ ጀምሩ ሀታ ራሱ ቀኝ እፊት ላይ ራሱ ቀኝ አዘጋጅተውለታል ፉቃዎች በቀኝ ጉንጭ በኩል አስቀምጠው ነው የሚሉት ውሃው ከዚህ ወደ ከቀኝ በቀኝ እጅ በኩል ካለው ጉንጭ በዚህ ላይ አስቀምጠህ አንሸራተው ነው የሚሉት ፊትም ቀኝ ስላስታጠም በቀኝ በኩል እጅ ስንት ውዱ ስናደርግም ቀይ ቀኙ መቀደም አለበት ይሄንን አምር እንደውም በውጁብ ከፈተር ነው ቀይ ቀኝ ግድ መቀደም አለበት እንዳውም ከኋላ ሌላ ሐዲስ አለ የእንትና የሑምራን ሐዲስ አለ ثم ثم من ثم غسل وجهه ثلاث مرات ثم غسل يده اليمنى الى المرافق ثلاث مرات ثم اليسرى ነው የሚለው ቀኛቸውን አጠቡ መ ራሱ ለተርቲብ ነው የሚሰጥ ቀደም ተከተሉ ታች ያንን ካየን ቀይ ቀኝን ማስቀደም ማስቀደም አለ። ይበላሻል የሚል ፎክም ግን አንድ ሰው ቀኝ ግራ እግሩን ታጥቦ እንደገና ቀኙን ኋላ ላይ ቢያጥቦ ውዱ ተበላሽቷል አንለውም። እንደል ፉቀሃ እንደል ለጥንቃቄ ግን ቀይ ቀኙን እንለዋለን። ኢዛ ተወበቱ ሙዱ ስታደርጉ ፈብደኡ ጀምሩ ቢመያኒኒኩም በቀይ በቀኛችሁ ጀምሩ ብለዋል ነብዩ አለይሂ ሰላቱ ወሰለም። አኽረጀሁ ለአርባአቱ ወሰሐቡ ኢብኑ ኹዘይማ አራቱ ዘግበውታል። ኢብኑ ኹዘይማ ሰሂህ ነው ብለዋል። ወአኒል አልሙጊራ ኢብኑ ሹዕባ ከሙጊረቱ ኢብኑ ሹዕባ የተዘገበ ሐዲስ ሙጊረቱ እብኑ ሹዕባ የሚባሉት አቡ አብድላህ አቡ አልሙጊራ ብን ሹዕባ ብን መስዑድ ተከፍይ ሰሐቢይ المشهور ናቸው። አስለማ አመል ኸንደቅ አመል ኸንደቅ መዲና በተከበበች ጊዜ የምሽጉ ጦርነት ጊዜ ነው የሰለሙት። ወሀጀረ ሂጅራ አድርገዋል። አመሻሂድ ሁዴቢያ የመጀመሪያ መሻሂዳቸው ሁዴቢያ ላይ ነው። ማተ ቢል ኩፋ ሰና 50 ሂጅራ በሂጅራ በሀምሳኛው ዓመተ ሂጅራ ነው የሞቱት። ወካነ አሚለን አለይሃ ሚን ቀቢለ ሙአዊያ ሙአዊያ ወክሏቸው ኩፋ ሲያስተዳድሩ ነበር ባለስልጣን ሆኖ ማለት ነው ሙገይረቱ ብን ሹዕባ ረዲየላሁ ተዓላ ነ አንነቢ ሰለላሁ ዐለይሂ ወሰለም የአመላክተኛ ተወባ ውዱ አደረጉ ውዱ አደረጉና ፈመሰሐ ቢናስየቲ አናታቸውን አበሱ ወዐለል ኢማማ በጥምጣማቸውም ላይ አበሱ ወልኹፈይን ሁለት ጫሞቻቸውም ነብዩ አለይሂ ሰላቱ ወሰለም አብሰዋል። ይሄንን ድንገት ጣልቃ ነው ያስገቡት። ውዱ ጋር ኹፈይን ሌላ ነው። ለብቻ ርዕስ ይመጣል፣ እዛ እንቀረዋለን። ነብዩ አለይሂ ሰላቱ ወሰለም ወባ ውዱ አደረጉ ፈመሰሐ አበሱ ቢናፍየቲ ናፍያቸውን ይችን አናታቸውን አበሱ። ናፍያ ማለት ላይ ፊት ለፊት ያለው ይሄ ራስ ማለት ናፍያቸውን አበሱ። ወአለል ኢማማ በጥምጣማቸውም ላይ አበሱ ይላል። ፉቀሃዎች ይችን ነው የተጠቀሙት። ብቻ ማበስ ይቻላል አሉት። ይችን አይተው የሚገርመው واو واو الجمع ነው። ምንድን የምንለው? ናፊያቸውና በጥምጣማቸው ላይ አበሱ በአንድ ላይ ማለት ነው። ናስያቸውን አበሱና ከዛ በጥምጣማቸው ላይ አበሱ ነው የሚባለው። አልገባችሁ? ይኸው እነሱ ያደረጉት ምን መሰላችሁ ሲፈስሩ ያስይዛል ደግሞ ማዕናው ፈመሳሐ ቢናፍየቲ ማለት አናታቸውን አበሱ አለቅ አንድ ወአለል ኢማማ በጥምጣማቸውም ላይ ሲያብሱ አይቻለሁ ሁለት ሌላ የተለያየ ክስተት ማለት ነው አንዱ ዱ ሳይሆን የተለያየ ክስተት እንደዛ አድርግ ፈሰሩት ለዚህ ነችን አናታቸውን ብቻ በእንትን በማለት በማበስ የሚቃቁት ግን ሀዲሱ አንድ ቦታ ላይ ነው ሰው ነብዩ ውዱ ሲያደርጉ እንዲህ ሲያደርጉ አይቻለሁ ምን ሰመቀ ቢናፍየቴ ወአለል ኢማማ አናታቸውን አብሰው እና የቀረውን በኢማማቸው ላይ ጨርሰውታል ነው። ይሄ ነው ሐዲሱ ጀምዕ በአንድ ላይ ነው አዎ ጥምጣም አድርገህ ለአጋጣሚ ውዱ ስታደርግ ጥምጣሙን ማንሳት ካልፈለክ መብትህ ነው። ማንሳት የግድ አይደለም። ባይቆስልም ምንም ባይሆንም ምንም ባይሆን ጥምጣሙን ጠምጥመኸዋል ወይም ኩፍያውን አድርገዋል። በቃ ችግር የለም። ጥምጣም መሆን እኮ ግድ አይደለም። ኩፍያውን ለብሰዋል። በኩፍያው ስር ትነካና የቀረውን የቀረውን ማለት ነው። ስነካና የቀረውን ከላይ አድርገዋል። ይህ ነብዩ አድርገውታል። ይሄ ራሱ ነው። አንድ ሙሉ በሙሉ በኩፍያ ላይ ይቻላል፣ ወይም ሙሉ በሙሉ በፀጉር ላይ ሶስት አይነት አስተባበስ ማለት ነው። ሙሉ በሙሉ ያለምንም ጣልቃ ገብነት ኩፍያም ጥምጣም ሳይኖር ፀጉርህም ሙሉ በሙሉ ወይም ደግሞ ሙሉ በሙሉ ማበስን በጥምጣም ላይ ወይም በኩፍያ ላይ ወይም ደግሞ ግማሽ አናትን አስነክተ የቀንበ እንትን በጥምጣሙ ላይ አን ከፈለክ አንሳው ካልፈለክ ግን ችግር የለም እያሉ ኮፋይን አዎ እንቀረዋለን። ነገ ትመጣለህ። እሺ እውነት ነው። جزاك الله እውነት ነው። አውቀን እሺ ኩፋይንን ይተካል ወይ ካልሲ ነው? አዎ ናም ይተካል። ካልሲ ላይ ማበስ ይችላል ኩፋይን ማለት እነሱ የሚሉት የቆዳ መሆን አለበት፣ ቀዳዳ የሆነ ነገር መኖር የለበትም። ይሄ ሸርጥ ሁሉ አዲስ የመጣ ሸርጥ ነው። አዲስ ላይ ያለ ሸርጥ አይደለም። ኩፋይንን ይተካል ይችላል ትችላለህ። ባይሆን ካልሱ እስከ ቁርጭምጭሚቱ የውዱን ቦታ መሸፈን መቻል አለበት። ትንሿ ታች ዝቅ ያለችዋን ካልሲ ሳይሆን ከፍ ያለ ካልሲ ነው ስስ ካልሲ ይሁን፣ ወፍራም ካልሲ ይሁን ይሆን ይችላል ባይሆን ሙሉ ውዱ አድርገህ ካልሲ የለበት እና ለምን መሰለ የሚያልኩ ሙሉ በሙሉ ኢንፎርሙን ለማግኘት ቅራቱን ራሱን ስለ ርዕስ ስለሚመጣ ነው። አሁን ይሄ ጣልቃ ገብ ድንገት ስለሆነ የምመልስልህ ሙሉን አልመልስልህ ብዬ ነው። እሺ አይቻልም። አዎ አዎ ካልሲውን ለበት ለምሳሌ ውዱ አደረጋችሁ እንበል ሁፍ ተብራል ውዱ አደረጋችሁ ሙሉ ውዱ ከዛም በኋላ ካልሲያችሁን ተለብሳላችሁ ሰገድክ ዙሁር ናፍተኛ ካልስን አላወለኩም ናፍተኛ ተነሳ እንጃ ቤት ሄደህ እንጃን አድርገህ ትመጣለህ ከዛ ውዱን ታደርጋለህ እግር ላይ ስትስ ካልስ ላይ ታብሳለህ ካልሲ መውጣት የለበትም ውዱ ካደረግክ በኋላ ካልሲ ለባበስ ማለት ነው መጀመሪያው ውዱ አድርገህ እንደለበስከው መተኛት አለበት ውዱ ከፈታ በኋላ ካልሲ መውጣት የለበትም። አሁንም በካልሲ ላይ ካበስኩ በኋላ መስጂድ ስትመጣ ካልሲን አውልቀ መስገድ አይቻልም። ካልሲ ሲወጣ በኩፍ ላይ ያበትከው ይበላሻል። ውዱ ተበላሽ ማለት ነው። እብኑ ተይሚያ ግን አይበላሽም ቀውል አላቸው። እናየዋለን። ይህንን የዑለማን አቋል ኋላ ነግራቸዋለሁ። አቡል ኹፈይን የሚል ራሱን የቻለ ርዕስ አለ ኢንሻአላህ። ጥያቄ ተጠየኩት ስለሆነ እቺን ቀጥላለችዋን ሐዲስ ይሰማኝና ይበቃል። ወአን ጃቢር ብን አብድላህ ከጃቢር ብን አብድላህ የተዘገበ ሐዲስ ጃቢር እብኑ አብዱላህ ማን ናቸው? አንሷርይ ነው፣ ሱለምይ ነው። ዩከና አባ አብዱላህ ይባላል። ጃቢር ጃቢር አባ አብዱላህ ይባላል። የሻሂሪ ሰሃባ ታዋቂው ታላቁ ሰሃቢ ነው ጃቢር ሸሂደ በድረን በድር ላይ ተሳትፏል። ወቂለ ለም የሻሂድ በድርን አይ በድር አልነበረም ተብሏል። ወኡሁድን ኡሁድም ላይ እንደዚህ ተሳትፏል። ወሸሂድ በዕደሁማ እሁድና በድር ላይ አልተሳተፈም ተብሏል። ጃቢር ብኑ አብድላህ ማለት ነው። እሁድ ላይ ተሳትፏል፣ በድር ላይ ተሳትፏል የሚል አለ። እሁድ ላለመሳተፉ የታወቀ ነው። ህፃን ስለነበር ልጅ ነው። ለበድር ደርሷል አልደረሰም፣ ተሳትፏል አልተሳተፈም፣ የተለያየ ነገር አለ። ጃቢር ብን አብዱላህ እወቁት። ነሜሽን ታውቃላችሁ? وشهد صفين ሲፊን ዘመቻ ላይ ተሳትፏል። ሲፊን የሚባለው ሙዓዊያና አሊ ያደረጉት ጦርነት እና አይሻ ጋር ያደረጉት ጦርነት የሲፊን ዘመቻ የሚባለው በራሳቸው በሙስሊሞች መካከል የተደረገ ዘመቻ ነው። ካነ ሚነል ሙክሲሪን በጣም ሐፊዝ ሰው ነው። ብዙ ሐዲሶችን ሐፍዟል። كف بصره في آخر عمره መጨረሻ እድሜው አካባቢ ሁለቱም አይኑ ጠፍቶ ነበር። توفي سنة በሰባ አራት ዓመተ ሂጅራ ነው የሞተው። ዘጠና አራት ዓመትን እዚህ ምድር ላይ ኖሯል። إنه آخر من مات من الصحابة بالمدينة መዲነተል ሙነወራው መጨረሻ የሞተው ሰሐቢ እሱ ብቻ ነው። ያ አላህ ለትንግርት የሚታይ ማለት ነው። መጨረሻ ሰሐቢ አንድ ነብዩን ያየ ሰሐቢ መዲና ውስጥ አለ ሲባል ምን እንደሚያስቡ አስቡት። ታቢዕዮች ከዕልም ናፍቆታቸው ጋር እንደዛ እውቀት ከመውደዳቸው ጋር ረሱልን ያየን ለማየት ከመናፈቃቸው ጋር ከስንት ሀገር እንደሚመጣ አስቡት። አንድ የመጨረሻው መዲና ላይ የሞተ ሰሐቢ ጃቢር ብን አብድላህ በዘጠና አራት ዓመት ነው የሞተው ረዲየላሁ ተዓላ አንሁማ في صفة حج النبي صلى الله عليه وسلم ስለ ነብዩ ሐጅ ባህሪ ሲናገር እንዲህ ይላል ቃለ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ አሉ አለ። ምን አሉ ነብዩ ዐለይሂ ሰላቱ ወሰላም? እብደኡ ጀምሩ ቢማ በዳ አላሁ ቢህ አላህ በጀመረበት ጀምሩ አሉ ነብዩ ዐለይሂ ሰላቱ ወሰላም። ይሄ አሳይ በይነ ሶፋ ወልመርዋ ጠዋፍ ካደረጉ በኋላ ካዕባውን ከጠወቅክ በኋላ ከዛው ቀጥሎ بين الصفا والمروة ምን አለ ሰዓይ አለ። በሁለቱ መካከል ሰባት ጊዜ ይመላለሳል ሰውየው ከሶፋ መርዋ ከመርዋ ሶፋ ከሶፋ መርዋ ሰባት ጊዜ መመላለስ ነው። ከየት እንጀምር አሏቸው። እብደኡ ቢማ በደ አላሁ ቢህ አላህ በጀመረበት ጀምሩ አሉ። ከመርዋን ጀምር ወይስ ከሶፋ ምልሉ? አላህ በጀመረበት ጀምሩ። አላህ ምን ብሎ ነው የጀመረው? إن الصفا والمروة ሚን ሸዓኢሪላህ ሶፋና መርዋ ነው ያለው። ስለዚህ በሶፋ ነው የጀመረው። እነል መርወተ ወሶፋ አይደለም ያለው። አሁንም ውዱእም ላይ እንደዛው ጀምሩ ማለታቸው ይሄ ኢላ አንድ ዑሙሙን ለፍዝ ነው እንጂ የሚታየው ላ ቢኹሱሲ ሰበብ የሚሉት አገላለጽ አለ። እነመል ዒብረቱ ቢዑሙሚ አሰበብ ሰበቡን ምክንያቱን ነው እንጂ የምናየው ኹሱሰ ሰበቡን አናይ ኹሱስ መሆኑን አይደለም የምናየው። ይሄ የተነገረው ነብዩ አለይሂ ሰላቱ ወሰለም ለሐጅ ስነ ስርዓት ብቻ ነበር የተናገሩት አይደል? ሰበቡ ኻስ ነው፣ ولكن عبره የሚታየው ምኑ ነው? የሚያገናኘው ብዙ ነገር አለ። በውዱእም ላይ እንደዛ ነው። አሃ አላህ በጀመረበት መጀመር አለበት። አዎ እንደዛ ከሆነ ቅደም ተከተል አለብን ማለት ነው። ምን ውዱ አደራረግ ላይ ቅደም ተከተል ዋጅብ ነው። ምን ብሏል አላህ? ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሶላቲ ፈግሲሉ ውጁሃኩም ብሎ ነው የጀመረው። በፊት እንጀምራለን። ፈግሲሉ ውጁሃኩም ወአይዲኩም ኢለ ልመራፊቂ ወምሰሑ ቢሩኡሲኩም ወአርጁለኩም ይሄ ማለት ነው። እንደዛው ቅደም ተከተሉን ጠብቀን ዱአ አድርጉ ማለታቸው ነው ነብዩ አለይሂ ሰላቱ ወሰለም። ሐዲሱ እዚህ ቦታ ላይ የመጣው ለዛ ነው። ሐጅ ለሰራ ሐጅ ባቡል ሐጅ ውስጥ አይደለም ያለ ነው። ግን የመጣው ለምንድን ነው? ዓሊሙ የተጠቀሙት ይሄንን የትኛውን ቦታ ላይ ቅደም ተከተሉን ካልተነገረን አላህ እንደዘረዘረው እናስቀምጣለን ማለት ነው። ቀደም ተከተል የሚያስፈልገው ከሆነ ካለ አሁን ቅደም ተከተልን ከዚህ ደሊል ማድረግ እንችላለን ማለት ነው ውዱእ ላይ እንጂ ሌላ የለም። ሐዲሱም ከኋላ አለ ምን የሚል ሱመ ሱመ ሱመ እያለ ነው ያመጣው። ፊት ከዛ ከዛ ከዛም በኋላ እያለ ነው ገባችኋ? ابدؤوا ጀምሩ بما بدأ الله به አላህ በጀመረበት ጀምሩ። أخرجه النسائي ነሳኢ ዘግቦታል። هكذا እንደዚሁ ነሳኢ بلفظ الأمر በትዕዛዝ ነው የተናገረ ابدؤوا ብሎ ነቢዩ عليه الصلاة والسلام ሰሃቦችን ابدؤوا ጀምሩ ሳዕያችሁን ጀምሩ بما بدأ الله به። አላህ በጀመረበት ቁርአን ላይ إن الصفا ብሎ ነው አላህ የጀመረው ከሶፋ ጀምሩ አሏቸው። በአምር ነው የተናገረው በአምር وهو عند مسلم ሙስሊም ዘንድ ደግሞ የተዘገበው بلفظ الخبر በኸበር ነው በኸበር በዘገባ መልክ ነው የተነ ያንኛው ትእዛዝ ነው ابدؤوا ትእዛዝ ነው በኸበር ነው ሙስሊም ዘንድ የተዘገበው እንደ ነብዩ ራሳቸው ፈረስ ፈርሰን አድርገው ራሳቸውን አበዳኡ እኔ ጀምራለሁ ሰዕየን بما بدأ الله به አላህ በጀመረበት እጀምራለሁ አሉ። ይሄ ኸበር ነው። ጀምሩ ትዕዛዝ ነው። ገባችኋል? ነሳኢ ዘንድ በትዕዛዝ ነው የሚቀራው፣ በሙስሊም ዘንድ ደግሞ በኸበር ነው የመጣው። ሁለቱም ይጠቅመናል። ገባችኋል? ግልጽ ነው። ابدؤوا بما بدأ الله به ማን ላይ ያለ ማን ሐዲስ ማን ነው ናም ማለት ማን አሊም ናቸው እንደዚህ የዘገቡት በአምር የዘገቡት ሸክ ማን ናቸው ሸይኹ ነሳኢ እሺ በኸበር የዘገቡት ማን ናቸው እሺ በኸበር ፈስሩ በኸበር ይህንን አሁን ያሉትን የነብዩን ሐዲስ በኸበር ፈስሩ ሙስሊም ዘንድ በተረጋገጠው በኸበር ፈስረው አብደኡ ቢማ በዳ አላሁ ቢህ ኸበር እኮ ማለት أبدأ እንደዛ አደርጋለሁ ማለት ኢኽባር ነው፣ ዘገባ ማለት ነው። ጀምር ካልከው ደግሞ ትእዛዝ ነው። ነብዩ ጀምሩ ብለው የተናገሩበት አለ ነሐይ ዘንድ ያለው እጀምራለሁ ብሎ የተናገሩበት አለ ሙስሊም ዘንድ ያለ ነው። ሙስሊም ዘንድ በለፍዝል ኸበር ነሳኢ ዘንድ በለፍዝል አምር ነው የተነገረው። ሁለቱም ግን ጥቅም አለው። ለምን? ለቅደም ተከተል ደሊል ይሆነናል። በአበል ሐጅ ላይ ብቻ ሳይሆን በሶላትም ውስጥ ውዱእም ቦታ ዘካን ቦታ የትኛውም ቦታ ላይ ቅደም ተከተል የሚያስፈልገው ቦታ ላይ ያስፈልጋል ማለት ነው። አንድ ሰው ውዱ አድርጎ አንድ ሰው ውዱ አድርጎ ለምሳሌ ዶርሙ ፊቱን አጠበ፣ እጁን አጠበ፣ ራሱን አበሰ፣ እግሩን መስጊድ በር ላይ ይታጠብ። ከዛ እስከሚመጣ ድረስ የአይነት የ30 ደቂቃ ወይንም የአንድ ሰዓት ክፍተት ቢኖር ውዱ ይበቃል ወይስ አይበቃም? ምን ነገ ይዛችሁ السلام عليكم ورحمة الله وبركاته